وإذ استسقى موسى أعوذ بالله من الشيطان الرجيم وإذ استسقى موسى لقومه فقل اضرب بعصاك الحجر فانظر فجرت منه اثنتا عشرة عينا قد علم كل أناس مشربهم كلوا واشربوا من رزق الله ولا تعثوا في الأرض مفسدين وإذ قلتم يا موسى لن نصبر على طعام واحد فادع لنا ربك فادع لنا ربك يخرج لنا مما تنبت الأرض من بقلها من بقلها وقثائها وفولها وعدسها وبصلها قال أتستبدلون الذي هو أدنى بالذي هو خير اهبطوا مصرا فإن لكم ما سألتم وضربت عليهم الدلة والمسكنة وذاءوا بغضب من الله ذلك بأنهم كانوا يكفرون بآيات الله ويقتلون النبيين بغير الحق ذلك بما عصوا وكانوا يعتدون إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر من آمن بالله واليوم الآخر وأمل صالحا فلهم أجرهم عند ربهم فلهم أجر فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون وَإِذْ أَخَذْنَا مِيثَاقَكُمْ وَرَفَعْنَا فَوْقَكُمُ الطُّورَ خُذُوا مَا آتَيْنَاكُمْ بِقُوَّةٍ وَاذْكُرُوا واذكروا ما فيه لعلكم تتقون ثم توليتم من بعد ذلك فلولا فضل الله عليكم ورحمته لكنتم من الخاسرين ولقد علمتم الذين اعتدوا منكم في السبت فقلنا لهم فقلنا لهم كونوا قردة خاسئين فجعلناها نكالا لما بين يديها وما خلفها وموعظة للمتقين ما زال السياق الكريم مستمرا مع قصة بني إسرائيل مع نبيهم موسى عليه السلام እና አላህ ስብሓናሁ ወተዓላ የበኒ እስራኤሎችን የነቢዩላህ ያዕቁብ ዘሮች ከጥንት ጀምረው በጣም በርካታ ነቢዮች ላኩላቸው ቢቆዩም እነሱ ግን ብዙ ጊዜ ለነብያት ምቹ እንዳልነበሩና የተለያዩ ችግሮችና ጥፋቶችን ይፈጽሙ እንደነበረ እያወሳ ያም ከመሆኑ ጋራ አላህ Subhanahu Wa Ta'ala መልካም ጸጋውን እየቸረና እየቀጠላቸው እንደመጣ በመጨረሻ ደግሞ አላህ Subhanahu Wa Ta'ala እድሉን ወደ ሌላ ብሔረሰቦች እንዳዛወረው ነግሮ እናንተ እስከ ዛሬ በርካታ ጸጋዎችን ዝሬያችኋለሁና እሱን እያስታወሳችሁ ሰብር ማድረግ አለባችሁ ነጋራ መጣላቱ ለባሰ ጥፋት ነው የሚዳርጋቸው እያለ በማስጠንቀቅና እግር መንገዱን ደግሞ ኡመተል ኢስላምን እነዚህ ሰዎች ምን ያህል ራስ ወዳድና ሌሎችን ህዝቦች በንቄት የሚያው ምቀኞች መሆናቸውን እየገለጠና እያስተዋወቀ እንድንነቃባቸው ያደረገ ነው ያለው መተል እስላም እስካሁን ድረስ የነሱ እንደባና ተንኮል በሚገባ ባለመረዳታቸው ለተለያዩ ችግሮች መጋለጣቸውን ይታያል ማለት ነው። ስለዚህ አሁንም እዝቁሩ ኒዕመቴ የለቲ አንአምቱ አለይኩም በእናንተ ላይ የቸርኩና የለገስኩትን ጸጋዬን አስታውሱ የሚለውን በማብራራት ላይ ነው። ምን ምን ውለታ ውለህልናል ያሉት ይመስላል እና ከውለታዎቹ ጥቅቅኖቹን ሳይሆን በጣም ጉልጉልሁና በታሪክ ሊረሱ የማይገባቸው አስገራሚ የሆኑትን ትልልቆችን ጸጋዎችን ነው እያስታወሳቸው ያለው ማለት ነው እና አሁን በመቀጠል ምን ይላል ከአሁን ቀደሚያው ባለፈው ድረስ የተለያዩትን ጠቅሶልን ነበረ የዛ ቀጣይ ነው ለምሳሌ በትናንትናው ላይ ከተነሱት አበይት ነጥቦች ወይ ጀይናኩ ቁሚን አለ ፍራውን ለብዙ ዘመናትና አመታት እና ሲጨፈጭፋቸው ቆይቶ ባላወቁና ባልጠበቁት መልክ አላህ እንዴት እንደገላገላቸው ከዛም እሱን ለመገላገል ባህርን ከፋፍሎ እነሱ በሰላም እንዲሻገሩ በማስቻልና እሱ እስከ ሰራዊቱ ማዕበል እንዲዋጥ ማድረጉ ከዚያም ነብዩላህ ሙሳን አለህ ሰላም ወደ ሲና በረሃ ሂደው የተወሰኑ ቀናቶች ኢባዳ ሲያደርጉ ከቆዩ በኋላ አጠቃላይ የሆነ መመሪያ እንደሚሰጣቸው እነሱ ግን በዛ ክፍተት ተጠቅመው እንደገና ሽርክ አምልኮ ውስጥ እንደገቡ እና እንደተሳሳቱ ከዛም እንደገና አላህ Subhanahu Wa Ta'ala ለስፋር የሄዱትን ሽማግሎች ነብዩላህ ሙሳን ከመካከላቸው የተወሰነ ኑር አልብሶ በመሰወሩ ጌታን ያየ መስሏቸው እኛም ጌታን ታላሳየህን በስተቀር አናምንልህም ብለው በማመጻቸው ያልተጠበቀ ንማአት እንደወረደባቸውና ለልቂት እንደተጋለጡ ከዚያም እንደገና ነብዩላህ ሙሳ ሲጠልዩ ተቀብሎ ተሞት እንዳነሳና እንደመለሳቸው እንደገና ቀጥሎ ደግሞ ወደ ዘመቻ በሚሄዱበት ጊዜ ፀሐይ በረሃማ ቦታ ላይ ፀሐይ አቃጠለን ሲሉ ዳመና እንዳጅባቸው ማድረጉን ከዚያም እንደገና ስንቃችን አለቀብን ብለው ምክንያት ለመፍጠር ሲሞክሩ አላህ Subhanahu ወተላ ጣፋጭ የሆኑ መንና ሰርዋ የሚባሉ በጣም ልዩ የሆኑ ምግቦች በየማልዳው በበረሃ እያወረደ እስቀልባቸው እንደነበረ ያም አልበቃቸው ብሎ ደግሞ የተርሽቶናልና ሌላ ተቀያሪ ምግብ አንጣ ብለው አተከራ መፍጠራቸውን የመሳሰሉትን ጠቅሶ ነበረ ማለት ነው የዛ ቀጣይ ነው ዛሬ ወይ ዲስተስካ ሙሳ ሊቀውም ነቢዩላህ ሙሳ ለወገኖቻቸው መጠጥ በጠየቀ ጊዜ የሆነውንም አውሳላቸው ይላል እና በበረሃማ ቦታ በዘማቻ ላይ ያሉ ወታደር እንግዲህ የተለያዩ ችግር ያጋልጠዋል ሲንጫልቅበታል እንደውም ውሃ ያጣል በዛው ላይ ህመሙ ድካሙ ብዙ ችግር ይፈራረቅበታል እነሱ ግን ችግር ሳይኖርባቸው እንዳለባቸው ለማስመሰል የማያደርጉት ተንኮል አልነበረም መጀመሪያ ስንቃቸውን አበካክነውና ደፋፍተው አልቆብናልና ስንቅ ካላመጣ በስተቀር ማሄድ አንችልም ሲሉ አላህ Subhanahu Wa Ta'ala መንና ሰርዋ የሚባሉ በጣም ገንቢና ጠቃሚ የሆኑ ምግቦች ሲሰጣቸው እንደገና ደግሞ ውሃ አልጣን በማለት ውሃ ጥን ያዘን ብለው ጮሁ ማለት ነው ያነ ደግሞ አላህ Subhanahu Wa Ta'ala የውሃውን ችግር ለመፍታት አሁንም ተአምር የሆነ ያልተጠበቀ ነገር መጣ እና ነብዩላህ ሙሳ ሰራዊቶች ውሃ ወደ የሚያረጉበትም ሆነ የሚጠጡት ስለሌለ ምን ይብቃኝ ብለው ሲጮሁ ምንም ችግር የለም አላቸው ድንጋዩን በዘንድ የመጣው ያቺ እንግዲህ መዘኛ ዘንጋ ለሁሉ ነገር ነው የምታገለግለው እና እሱን ስትመታው ውሃ ይፈልቅልሃል ተባሉ ግን ምን አይነት ድንጋ ነው ወደሚለው በሚመጣ ጊዜ የተለያዩ ትርጉሞች አሉ ማለት ነው አንዳንዶቹ ቃሉ እንደሚያመለክተው አንድሪብ ያሳከል ሐጀር ነው የሚለው አልሀጀር ከተባለ ጅንስ ነው የሚያመለክተው ማንኛውንም ድንጋ ይሄ ምንም ችግር የለውም የውሃ መጥራ ማነጥራት ያለውን ድንጋ በዘንግ ምተው ያኔ ውሃ ይፈልቃል አላቸው ከፊታቸው የነበረውን ድንጋይ ሲመቱት ዙሪያውን ልክ እንደ ቧንቧ በ12 ሻንዳ ወረደ ውሃው ማለት ነው አንዱ ይሄ ነው ሌላኛው በአንድ ወቅት አንድ ድንጋይ ነበረ ጋር የተጣላ ያን ድንጋይ ይዘው ሲሄዱ ነበርና ጅብሪል ያዘው ብሏቸው ከዛ ድንጋይ ነው የሚልም አለ ናሶ ምንድነው ሱራቱል አህዛብ ላይ አሁን ቀደም እንዳለፈው ሙሳ ሀይይ ነበሩ ጀግና ከመሆናቸው ጋራ የሚያስነውር ነገር በላያቸው ላይ እና በአካባቢያቸው እንዲከሰት አይፈዳ ይወዱም ነበር በኔ እስራኤሎች ደግሞ በተቃራኒው ብልግና ይዳፈራሉ ብዙ ጊዜ ማለት ነው እናሳቸው ሰዎቹን ለማስተካከል ይሞክራሉ በሰው ፊት ህብረት ገላ መግለጥ ነውር ነው እንደዛ አታድርጉ ይሏቸዋል እነሱ ግን ወንዝ በሚያገኙ ጊዜ በጅምላ ወርዱና ልብሳቸውን አውጥተው ተደበላልቀው ፍረት ገላቸውን ገልጠው ነበር የሚታጠቡት ማን ያን ነገር እንግዲህ በጥፎ ባህል የለመደ ህብረተሰብ አስቸጋሪ ነውና ባንዲ ማስተካከል ስለማይቻል ሳቸው ቢያስተባብሉና ቢቆጣቸው ሊገባቸው አልቻለም እንደውም ያን እንደ ባህል አድርገውት ከዛ የወጣ ሰው እንደ ነውረኛ ተቆጠረ ማን እሳቸው እንደዛ ልብሴን አውልቄ ከናንተ ጋር ተቀላቅሌ አልታጠብም ብለው ከሳቸው ራቅ ብለው የሄዱና ወንዛማ ቦታ ሸለቆ ወይም ቁጥቋጦ ተሰጠልለው እንዴ ይታጠባሉ ያኔ ምን ማለት ጀመሩ ይሄ ሰው የኮከኛ ጋር የማይታጠበው ፍረት ገላው ላይ የሆነ ጠት ስላለበት ያ እንዳይታይበት ፈርቶ ነው እያሉ ያሰሩባቸው ጀመር ማለት ነው እንግዲህ ነብዩንም ያህል ነገር እንደ ተራ ነገር እንደ ተራ ጓደኛ ማለት ነው ይሄ ነገር እንግዲህ ብዙ ጊዜ ውሸት በተደገመ ቁጥር እውነት ይመስላል እንደሚባለው ለዛግቦ ሲናገሩ እውነቱም የሰውዬ እንከን አለበት እያለ ህብረተሰቡ መጠራጠር ጀመረ ማለት ነው ያኔ አላህ Subhanahu Wa Ta'ala ሁልጊዜ ነብይ ሲልክ አንድም እንከን የሌለው ሰው ነው የሚልከው በዛይሮም በባጢንም ነውር ያለው ሰው ነብይ አይሆንም ስለዚህ ነብዩ እንዲህ አይነት ነገር ቢታሙበት አልፈለገም እሳቸው ተመጤፍ አልቆጠሩትም ይሄ አሉባልታ መሆኑን ያቃሉና ግን ለምን የኔ ነብይ ሰንካል አለበት ተብሎ ይወራል አለና አንድ ቀን ተአምር ሊሰራ ነው ማን እንደለመዱ እዛ ሸለቋማ ቦታ ሄደው ዛፍ ትንሽ ድንጋለች ልብሳቸው ራውላልቀው ድንጋዋ ላይ ቁጭ አድርገው መታጠብ እንደያዙ ያ ድንጋ ራው ላይ የተቀመጠበትን ልብስ ይዞ ማን ያመሮጥ ጀመረ ማለት ነው እና ሰው ዞር ስል የለም ሰው ይነግዳል በቃ ይዞ ሰው ሀጀር ድንጋቸውን አነሱና አርቃናቸውን አንተ ድንጋይ ጨርቄን ጣን እንጂ የትረው ምትወደው ያሳድድታል ያሳድድ በደመ ነፍስ ታውን ታውን ደርስበታለሁ እያሉ ይሮጣሉ እሱ ባቆልቁለት ነው የነጠረ ይሄዳል ሳያውቁት ህዝቦቹ ጋር ሄዶ ተቀላቀለ ድንጋው ማለት ነው እሳቸውም እንግዲህ ያው ታሁን ታሁን ደርስበታለሁ ብለው ሲንደረደሩ ሳይታሰብ ሰዎች ጋር ተቀላቀሉና ፍረድገላቸው ታየ ምንጤናማ መሆኑ ታወቀ ማለት ነው ያን ድንጋው ታዞ ነው እሱም ያውቀው ነገር የለም ጌታ ይዘክር ብሎት ነው እና አንተ ቀሊለል አደብ ብለው በዱላ ሶስት አራት ጊዜ ይፈንጠራሩ አቀመሱት ድንጋውን በዛ ልብሳቸውን ለበሱ ሰዎች ግን ያወቁ ያ ነገሩ ሸት መሆኑን ማለት ነው በዛ መልክ የድንጋይ አሁን እንደ ጥላት ያለ እንጂ የሚጠቅምበት ጊዜ አለ ያዘው ግመል ላይ አስቀምጥና ብሎ ጌታ ነገራቸው በዋህይ ነው የሚባለው ተገና ታረቁና ድንጋዩን ይዘውት መጓዝ ጀመሩ እዛ በረሃማ ቦታ ላይ በሚደርስ ጊዜ የውሃ ጥረት ሲከሰት ሰዎቹ ውሃ ያዘን ይላሉ ምን ይሻላል ሲባል ታዲያ ለዛ እኮ ነው ድንጋዩን ያዘላለ ተላው ረደውና በዱላ አመታው አላቸው ማለት ነው በዘንጋቸው ሲመቱት አራት ረድፍ ነበረው ድንጋው ልክ እንደጨው በአራቱም ረድፍ ሶስት ሶስት ምንጭ ፈነዳበት ዙሪያውን ማለት ነው ከዛ ሰራዊታቸው ደግሞ ለ12 ቡድን የተከፈለ ነበረ ሁሉም በየአቅጣጫው ለራሱ የተመደበለትን አቅጣጫ ይዞ ወደ እስከሚጠላ ድረስ የሚጠጣውም ጠጣ በቆዳው የሚቀዳውም ቀዳ ለሁሉም የሚበቃ ውሃ ተሰጣቸው ከዛ በኋላ ያ ድንጋይ በተፈለገ ቁጥር ሁልጊዜ እሱን መምታት ብቻ ነው እንደዚህ እያለ ቀጠለ ማለት ነው ስለዚህ የፊተኛውን አባባል ነው ብዙዎች ሙፈስሮች እንትን ይሄ ድንጋ ተሸክመው ይሄዳሉ ማለቱ ጥሩ አይደለም ዝሮ ዝሮ የአላህ ሙዕጂዛ ነው ግድ ከዚህ ድንጋ ምን አለ አላህ ፍለቅ ታለው ከማንኛውም ድንጋይ ይፈልቃል ያገኙትን ድንጋ ነበር የሚመጡት በየጊዜው የሚለውን ነው ብዙዎች የሚመርጡት ሲባል ግን ይሄኛው ታሪክ ልክ አይደለም ማለት አይደለም ይሄኛው ታሪክ ያው ጨርቅ ይዞ በመሄድ የተረጋገጠ ነው ሰይል ቡኻሪ ግን ያኛው ደግሞ ሌላ ድንጋ ነው ሁለቱም ድንጋዮች የተለያዩ ናቸው የሚለው እንደውም ሁለት ሙዕጂዛ ያደርገዋል በማለት ይሄንን ይመርጣሉ ማለት ነው እና ወይዲ ተስካ ሙሳ ነብዩ ነብዩላህ ሙሳ ሊቀውም ለህዝባቸው ውሃ በፈለገ ጊዜ ሆነውን አውሳላቸው ፈቁል መብሪድ አሳቀል ሐጀራ እና ይሄ ችግሩን ለማስወገድ ከፈለግ በዘንግ ድንጋውን መታው ባልነው ጊዜ ፈደረበው ይቀደራል ዘላይ ታስታቡ ስለሚያመለክት ናበትዛዙ መሰረት ያን ድንጋ በዘንጋቸው ሲበቱ ፈጀረት ነው ወስነታ አስረታ አይና አንድ ብቻ ሳይሆን 12 ምንጮች ዙሪያውን ፈነዱ ከድንጋው ይላል ቀዲ አሊመ ኩሉ ኡናት መሽረበሁም ከሰራዊታቸው እያንዳንዱ ቡድን የተመደበለትን የመጠጥ ድርሻ አወቀ በተራ በወራ ፋንኳ እንዳይተራመሱ ነብዩ አለይሂ ሰላቱ ወሰለም የገሌ ቡድን በዚህ የገሌ በዚህ ተብሎ አሰለፏቸው በቀጥታ ሁሉም ከሁሉም ተወካይ ያዙ ከ12 ቡድን 12 ግለሰቦችን ዙሪያውን አሰለፉና ድንጋዩ ውሃ በሚፈነዳ ጊዜ እንዲህ ተፈናጥሮ የሚያርፍበት ያንተ ድርሻ ነው ተብሎ ለተወካዮቹ ማለት ነው ልክ እንደዛ አሸንዳው ሲከፈት መጀመሪያ ሄዶ ተፈናጥሮ የነካው የዛ ድርሻ መሆኑ ታወቀ በዛ መልክ ያለምንም መናፈግና መጣላት ሁሉም እስከሚጠግቡ ድረስ ጠጡና ቀዱ ይላል ማለት ነው ይህም እንግዲህ ትልቅ ሙዕጂዛ ነው በበረሃማ ቦታ አንድ ተራ ድንጋይ በዘንግ ተመቶ በሺህ ሰራዊቶች ውሃ ማጠጣት ማለት ቀላል ነገር አልነበረም ማለት ነው ከኛ ነብይ ጊዜ ደግሞ ድንጋም ሳያስፈልግ በጣት ተተካ ማለት ነው በዚሁ ዘመቻ ላይ በተደጋጋሚ ነው ነብዩ አለይሂ ሰላቱ ወሰለም የሐጥረት አጋጥሟቸው እጃቸው እንደዚህ አረጋሉ በጣታቸው መካከል እንደ ሸንዳ ይፈላ ነበረ ማለት ነው ሲፈልጉ እንዲያረጉት ይቆማል خلاص ይሄ ደግሞ ሌላ አስገራሚ ነገር ነው ድንጋና ውሃ ተዛማጅ ናቸው ሁሉም መሬት አካባቢ ስለሆነ ከሰው ከአካል ደግሞ ውሃ ለብዙ ሺዎች የሚበቃ ውሃ መፍለቅ ይሄ ደግሞ የማይጠበቅ ነገር ነው ስንት ጦን ውሃ ማለት ነው እና አላህ አላ ኩሊ ሸይን ቀዲር ነውና በማንኛውም መልኩ ይህ ሁሉ ለነብያት ሙዕጂዛ ነው እውነት አላህ የመረጣቸውና የላካቸው መሆኑን ለማረጋገጥ ህዝቦችም ደግሞ ይሄ መልእክተኛ የጌታ ተወካይ መሆኑን ሲያውቁ የበለጠ ነብዩን እንዲተባበሩና እምነታቸውን እንዲያጠናክሩ የሚያደርገው አጋጣሚ ነበረ ማለት ነው ኩሉ ይሽረቡና ቀደም ሲል በምግቡ ረገድ መንና ሰልዋ ተልኮላቸዋል በየማልዳው ይወርዳል ሁልጊዜ ማለት ነው እንደገና ደግሞ የውሃ ውጥረት አሁን ከድንጋይ ውሃ እንዲፈልቅ በሚደረግ ጊዜ ተሟላ ማለት ነው ምግቡ መጠጡም በሽበሽ ሆነና ከዛ በኋላ አላህ ምን አላቸው ኩሉ ሚማይልን ሚነል ማይለዲ የፈጀርናሁ ለኩም ወሚነል መኒ ወሰል ወለዲ አንዘልናሁ ኢለይኩም እና ያወረንላችሁን ሰውንና ሰልዋና የመን እየበላችሁ ይህን ንጹሀ እየጠጣችሁ ዘመቻውን መቀጠል አለባችሁ ተባሉ ነው የሚለው ምርዝቅላ ከአላህ ሲሳይ እና አላህ ስብሓናሁ ወተላ በአልተለመደ መልክ በቀጥታ በታምር ካስገኘላችሁ ሲሳይ እየበላችሁ እየጠጣችሁ ተልኳችሁን መቀጠል አለባችሁ እንጂ ወላ ተአተው ፊልአርድ ሙፍሲዲን በመሬት ላይ የሆነ ያልሆነ ምክንያት እየፈጠራችሁ አጥፊዎች ሆናችሁ አትፈንጩ ባላቸው ይላል እና ዑሁ ማለት አንድ ሰው በአፍራሽ ተልኮ ላይ መነሸጥ ማለት ነው እና ካሁን በኋላ በመሬት ላይ በተለያዩ ህገወጥ በሆኑ ነገሮች እንቅስቃሴ እንዳታደርጉ ተጠንቀቁ እኔ የሚያስፈልገውን ነገር ሁሉ ይሄው እንደምታዩት እያሳየዋችሁ እያሟላሁላችሁ ነው ይህን እያደረኩኝ እንደገና በፈሳድና በወንጀል ላይ እንተማራለን ብትሉ ወየውላችሁ በማለት ማስጠንቀቂያ ተሰጣቸው ማለት ወይድ ቁልቱም ያ ሙሳ ለነስራ አላ ጣዓሚን ዋሂድ ሱብሃንአላህ እንግዲህ ይሄን ሁሉ ነገር በብዙ ማይት የማይገኝ የሆነ ምግብና መጠጥ አላህ በባዶ በረሃ እየሰጠና እየለገሳቸው በማመስገን ፈንታ እንዳውም ሰለቸን ብለው ደግሞ ሮሮ ያቀርቡ ነው ማለት ነው እና ለነብዩ ሙሳ ተነሱና ምን አሉ አንተ ሙሳ ወይ ያረሱላህ እንኳን አይሉም ልክ እንደ ተራ ጓደኛ ሱብሃንአላህ ተጃሉ ዱዓ ረሱል ከዱዓ ኢባዲኩም ባዳ አንተ ተለው ልክ እንደ ተራ ሰው ወይ ቁልቱም ያ ሙሳ ነው የሚለው አላህ አይጨምርም አይቀንስም ያለውን ታሪክ ነው የሚነግረን ማለት ነው እና ሙሳ ወይ ይሉታል ብለው ተነስተው ወነስራ አላ ጧሚን ዋሂድን እኛ በአንድ አይነት ቅያሬ በሌለው ምግብ ላይ መታገስ አንችልም አሉ ማለት ነው ማንና ሰልዋውን እንግዲህ ስጋውንና ወለላ ማሩ ሰለቹና ይህን ሁልጊዜ የማይቀየር ምግብ ፈርዶብን ማለት ጀመሩ ማለት ነው እና በዚህ ምግብ ላይ መቀጠል አንችልም እና ምግቦቹ ሁለት ናቸው ግን እንዳንዳደረጓቸው ያው ለማንቋሸሽ እንዲመቻቸው ማለት ነው የማይቀየር ምግብ ከሆነ የተለያየ አይነት ቢሆን ነገም ተነገም ወዳ ያው ከሆነ አንድ አይነት ምግብ ሁሉ ጊዜ ይላል ሰው ዝም ብሎ ማለት ነው ስለዚህ ባንዲ በማይቀየርና ወጥ በሆነ ምግብ እንድታገስልህ አንችልም ትግስታችን ተሟጧልና ሌላ ምግብ ታመጣ እንደው አምጣ አለበለዚያ ይሄን አንበላም ብለው እንደ የራባድ አድማ ሊያውጁ ነው እንደገና ደግሞ ማለት ነው የጥጋብ እንደ አርማ ሱብሃንአላህ እንኳን ወታደር በበረሃ ቀርቶ በቤት በከተማ ይሄን መሰለ ምግብ አላህ ሰጥቶት አንድ ሰውን ይዛጣዋጣ እየዘለጠክ እንደገና ሰለቸኝ ማለት ይገባል ሰው ለራበው ከራበው ለጠገብ አዝናለሁ ይላል ያገራችን ሰው የራበው ሰው ምንም ጉዳት አያደርስም አንገቱን አጣጥፎ ያገጩን በጉልበቱ ደግፎ ቁጭ ማለት ብቻ ነው የጠገበ ሰው ግን አያድርስ ነው የማያረገው ነገር የለም ስለዚህ ለነስቢራ አላጧን ዋሂድን በአንድ ምግብ ላይ አንታገስልህም እንደበላ አደረጉት ማለት ነው ሰው ትግስት የሚያደርገው በበላ ላይ አይደለም በኒዕማው ላይ አንታገስም ይላሉ እና በዚህ ባንዲ ምግብ ላይ እንዳገዝልህ አንችልምና ቅያሬ የምታመጣ ከሆነ አምጣ ካልሆነ ግን ካሁን በኋላ በዚህ ነገር ላይ አንቻቻልም አሉ ማለት ነው ታዲያ ምን ይሁን ሲሏቸው ፈድዑ ለና ረበከ ጌታን ጠይቅልን ፈለና ረበከ ማለት ነው ምንድነው የሚጠይቁት يخرج لنا مما تنبت الارض من بقلها وقثائها وفومها وعدسها وبصلها ሱብሃንአላህ በኮስ ላይ የሚበቅሉ ውዳቂ ዚግባ የማይባሉ ርካሽ የሆኑ ምግቦች ነው የሚናፍቁት ያሉት ማለት ነው እና ወራዳ ሰው የሆነው ክብር አይፈልግም ማለት ነው አላህ ለነሱ በአቅማቸው አንድ ቀን እንኳን ለሙናሰባ በአመት አንድ ቀን እንኳን ሊገዙት የማይችሉትን ምግብ ነው እየመገባቸው ያለው ቋሚ አድርጎ እነሱ ግን ምናሉ የደሃ ልጅ ያደጉበት ጎመኑ በሶሉ ምናምን ስለሆነ ያንን የለመድነውን የጓሮ አትክልት ብታመጣልን ይሻላል የስጋውና የማሩ ጉዳይ በቃ ሰልችቶናል አሉ ማለት ነው እና ሚማቱን ቢትል አርዱ መሬት ከምታበቅለው ነገር ለምሳሌ ሲሏቸው ሚንበቅል ይሃ ታቃደ ቅጠላ ቅጠል አለ አይደል ጎመን አይነት ማለት ነው ወቂጣ ያ እንደገና ቂጣ የሚባል ዱባ ማለት ነው ወፉሚሃ ፉም እንደገና ነጭ ሽንኩርት ፉሚያ ወፉሚሃ በፋአን በታአም ይቀራል ወፉሚሃ ዘላሁን በፋአን የመጣው ዘዋደል ቅራ ወፉሚሃ ይላል እና ወፉሚሃ በሚልበት ጊዜ የ ሁለት አይነት ትርጉም ይኖረዋል ማለት ነው አንዳንዶቹ ስንዴ ለማለት ተርጉመውታል ከምግብ አይነት ሁልጊዜ የታወቀው በየዓለሙ ስንዴ ነውና ወሁሚያ ማለት ከስንዴው አይነት ወይም ነጭ ሽንኩርት ይላል ማለት ነው ወአደ ሲሃ ከምስሩ አሉ ማለት ነው ሪሶ ማስጋ ጠልተው ምስር ተመኙ ማለት ነው ወበሰሪያ ነቀይ ሽንኩርት እነዚህ ነገሮች ነው የምንፈልገውና እነዚህን አስመጣ ብለው ጠየቋቸው ማለት ነው ያኔ ነብዩ ሙሳ በጣም ገረማቸውና ምን አሉ ቃል አተስተብድሉን الذي هو ادنا አሁን እናንተ የምትቆጥሯቸውና የምትጠቃቀሷቸው ነገሮች እዚህ ባይም ባይባሉ ውዳቂ እርካሽ ነገሮች ናቸው እነዚህን ውዳቂ የሆኑትን ነገሮች በተቀያሪነት ትፈልጓቸዋላችሁ ቢለዲ ወኸይር የተሻለና የተመረጠ ከሆነው ምግብ ይልቁንስ እነዚህ ተሻሏችሁ እንደ በማለት ጠየቁ ማለት ነው አሁን ይሄ ነው የሚሻለን አሉ እንግዲህ የጥሜታቸው ለሙኻለፋ ብቻ ነው ቢያንስ ተጨማሪ ቢጠይቁስ ይሄ እንዳለ ሆኖ እንደለም የኛ ያደግንበት ምግብ ናፈቀና ተጨማሪ ሆኖ ቢሉ ማዕቁል ነበር ግን ያ ይቅርና የይተካ ነው የሚሉት ማለት ነው እና ሙሳ አለይሂ ሰላም እንግዲህ በጣም አስገራሚ የሆኑ ታጋሽ መሪ ነበሩ ተፈረደባቸው እንግዲህ የተጠየቁትን ሁሉ ነገር ለጌታ መጠየቅ አለባቸው ማለት ነው ምክንያቱም እነሱ እምቢ ከተባሉ ወዳው ማፈርሰው ነውና የሚሄዱት ስለዚህ ጌታ እንደዚህ ይላሉና ምን ይሻላል በማለት ጠየቁ ማለት ነው እና እነዚህን የጓሮ ርካሽ የሆኑ የፍራፍሬዎችና ቅጠላ ቅጠሎችማ ለማግኘት ከፈለጉ እዚህ በረሃ ላይ በተአምርነት እነሱን አላመጣላቸውም ሊለው አላህ እንግዳውሳ እህቢጡ ሚስራ ኩለሁም እህቢጡ ሚስራ من الامصار አሁን እናንተ የምትመኟቸውን ፍራፍሬዎችና ቅጠላቅጠሎች ከፈለጋችሁ ይሄ በተአምር መምጣት የሚያስፈልገው ነገር አይደለም ላዩናሲ ቢጀላሊ ወቁድረቲ ማለቱ ነው እነዚህ ርካሾችን ነገሮች እኔ ከየጓሮውና ከየኮሲው ለቅሜ አላመጣም ለነሱ ተፈለጋችሁ ተልኳችሁን ተወጡና ወደ ከተማ አካባቢ ስትሄዱ በየጓሮ ቦታ ነውና እነዚህ የሚገኙት እዛ ታገኟቸዋላችሁ አሁን እኔ ግን አብሰሉኝ ቀቅሉኝ ማይል የተዘጋጀ ጣፋጭ ምግብ እያመጣሁላችሁ ነበር ያ አልጣመንምና ያው ያደግንበት ውዳቂው ይሻለናል ካላችሁ ወደ ከተማ መሄድ ያለባችሁ እነዚህ ከተማ አካባቢ ኮሲ ቦታ ነውና የሚገኙት እዛ ቦታ ሄዳችሁ ልታገኙ ትችላላችሁና እዛ ለመሄድ ደግሞ የወጣችሁለትን ተልኮ መወጣት አለባችሁ በማለት መለሱላቸው ማለት ነው አንድ ነው ወይም መጀመሪያ የተነሱት ተመስራ ሀገር ነው መስራ ሀገር ያው በአትክልት የታወቀ ነው እና ተልኳችሁን ተወጡና ወደ ሀገራችሁ ወደ ተነሳችሁበት ምስር ተመለሱ በማለትም ተተርጉሟል ማለት ነው እና መስረ ሚስረን የሚለውና ሚስራ ሙንሰሪፍ غير المنصرف እህቢጡ ሚስረን በሚል ጊዜ ሚስረ من الامصار አንድ ከተማ ሄዱ ያው ከተማ እንደዚህ ነገሮች ይገኛሉ ሚስራ በሚባል ጊዜ ያለ ተንዊን ግን ያው ሚስረ ፍርዓውን የታወቀ ነው ማለት ነው በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala አሁንም ጥያቄያቸውን እንዳግባቡ እየመለሰላቸው ነው ማለት ነው ፈኢነ ለኩም ማሰአልቱም እዛ ስትሄዱ የጠየቃችሁትን ነገር ታገኛላችሁ አላቸው ቀጣውን በሚቀጥለው እንመለስበታለን ወሰለላሁ ዐለይሂ ወሰለም الله والصلاه والسلام على رسول الله صلى الله عليه وسلم እና እስራኤላውያን ሁልጊዜ ያው ማድረቅ ነውና ስራቸው ነብዩላህ ሙሳን አንዱን ሲመልሱ ሌላውን እየተኩ እንደዚህ ያናውዛቸው ነበረ እና አሁን ነደ የጠየቃችኋቸውን ፍራፍሬና የጓሮ አትክልቶች ከፈለጋችሁ ወደ ከተማ ቦታ መሄድ አለባችሁ ወይም ወደ ተነሳችሁበት ሀገር ተልኳችሁን ተፈጸማችሁ በኋላ ስትመለሱ እነዚህን ማግኘት ትችላላችሁ እንጂ አሁን በረሃ ላይ አትክልት ማምጣት አያስፈልግም አላቸው ማለት ነው ያቱም እነዚህ ነገሮች ትኩስ በትኩስ የሚበቅሉ የሚነቀሉ ነገሮች ናቸው እነዚህ ነገሮች አሉበት ቦታ ላይ ካበቀለ አትክልታችን ስናንህድም ብለው ደግሞ ሌላ ችግር ያመጣሉ ማለት ነው እና ተነቁል የሚሆን ነገር ባለመሆኑ እና ይህንን ማገኘት ከፈለጋችሁ ወይም ፊትለፊታችሁ ወደሚገኘው ከተማ መድረስ ወይም ደግሞ ተልኳቸውን ጨርሳችሁ ወደ ምስረ መመለስ ይሆናል አማራጩ ተባሉ አሁንም እንግዲህ ያን እየተነጫነጩ ቀጠሉ በዙ ላይ ማለት ነው ወድርበት አለይሂም ወዲላ ሙካለፋ ሙኻለፋ በማዛታቸውና ነብዩን በማስቸገራቸው አላህ ተቆጣባቸውና ውርደትን በእነሱ ላይ ጻፈባቸው ይላል እና ነብዩን ኢህራጅ ለማድረግ ለማስቸገር ነው ሁልጊዜ ምክንያት የሚፈጥሩት እና ሁሉ ነብዩን እንዳስቸገራችሁት ሁልጊዜ ችግር አይልቀቃችሁ ብሎ አላህ Subhanahu Wa Ta'ala ውርደትን በእነሱ ላይ ጻፈባቸው መስከናም እንደዚሁ እያላቸው ችግራሞች ናቸው የልብ ችግር አለባቸው ማለት ነው እስራኤል የፈለገውን ያህል ሀብት ቢከማች እስራኤል የሆነ ሰው በምንም አይነት እየባሰበት ነው የሚሄደው ይባላል ያው ማንኛውም ሰው በተፈጥሮ ገንዘብ አይጠግብም ግን የነሱ የባሰ ነው ገንዘብ በጨመረ ቁጥር በጣም የበለጠ ያሰክራቸዋል የለኝም እያሉ መንገብገብን ያበዛሉ ማለት ነው ወይም ድርበታ አለይም ዲለቱ ማለት በዛ ሳቢያ አላህ ስለተቆጣባቸው የተለያዩ ህዝቦች እነሱን እንዲቆጣቸውና እንዲረግጧቸው አድርጓል እስካሁን ድረስ በተለያየ መልኩ የተለያዩ ኡማሞች እነሱን እየደቆሷቸው ነው የሚገኙት ህልውናቸው የተከበረ አይደለም እንደ ቋሚ የሆነ ሀገር የላቸውም በአንድ ወቅት እንግዲህ ምናልባት ምሽረራ የተደርጎላቸው ድጋፍ ከተሰጣቸው እንደሌላው ህዝብ ግን ቆርጠው የራሳችን ሀገር ነው ብለው ሙሉ ነጽነት አግኝተው የሚኖሩበት እድል የላቸውም አላህ ረግሟቸዋልና ማለት ነው እና ታውሩ ጊዜ ነው በጣም የተሻለ እድል ያገኙት ትንሽ ያቱም በአለም ላይ ሀያልነን የሚሉት ስለደገፏቸው ብቻ አለበለዚያ እነሱ ሊጋቢያጡ አንድ ቀን አየር ላይ ነው ተንጠልጥለው የሚቀሩት ማለት ነው ወባኡ ቢገደብ من الله እነዚህን ተደጋጋሚ ጥፋቶችና ክፋቶች በመፈጸማቸው አላህ Subhanahu Wa Ta'ala ቁጣ ሸምተው እንዲመለሱ አደረጋቸው እንግዲህ ያየወጡለት አላማ ፊሰቢልላህ ነበረ በመሰረቱ አላህ መንገድ አንዳይሉ እንዲ ነብይ እየመራቸው ጂሃድ የሚሄዱ ሰዎች ያንን ተልኳቸውን በአግባቡ ፈጽመው ቢመለሱ ኑሮ የአላህን ውዴታና ሽሮታ ተጎናጽፈው ነበር የሚመለሱት እነሱ ግን አላማቸውን በመሳታቸው የወጡበት ዲሰቢልላ ወን በተቃራኒው የአላህን ቁጣ ሸምተው እንዲመለሱ አደረጋቸው ይላል እና ሰው ቤቱን ንብረቱን ሀብቱን ቤተሰቡን ትቶ ህይወቱንም ጭምር ለመሰዋት የወጣ ሰው የሚጠበቀው ምንድን ነበር ከሞተ ሸሂድ ሊሆን ሲዲቅ ሊሆን ከዳነ ደግሞ የአላህን ሪዷ ተጎናጽፎ ረዲየላሁ ዐንሁ ወአርዳሁም እንደሚላቸው በዛ መልክ ነበረ መመለስ ያለባቸው እነሱ ግን በገቡ በወጡበት አቅጣጫ ሁሉ ሙኻለፋ ስለሚያበዙ የአላህን ውዴታ በመጎናጸፍ ፈንታ የአላህን ቁጣ ተሸምተው ነው የሚመለሱት ይላል ማለት ነው ወባው ቢረደብን ሚን አላህ ታላ የሆነን ቁጣ ተሸክመው ተመለሱ ለምን ذلك بانهم كانوا يكفرون بآيات الله ዛሂሩን እንኳን አማኞች ነን ቢሉም በውስጣቸው ግን ተንኮለኞች በመሆናቸው የአላህን አያቶች ይክዱ ነበረ ወይላ ሙሳ የሚያሳያቸውን ሙዕጂዛ እንደ ሙዕጂዛ አይቆጥሩትም ልክ እንደ ሳሂር ነው የሚቆጥሯቸው የሟርተኛ እንዳደረገ እያሉ ውስጡን ያማሉ ማለት ነው እንደገና ደግሞ አያቱን ሲመጣላቸው በተውራት ውስጥ የሚጠቀሰውን ነገር የተለያየ የተጣመመ ትርጉም እየሰጡ አላህ ያለውን ሙራዱን ትተው ተቃራኒውን በመምረጣቸው አላህ Subhanahu Wa Ta'ala ቁጣ ሸምተው እንዲመለሱ አደረጋቸው ወይቀትሉን النبيين بغير الحق ከዛም አልፈው ማስተባበሉ ብቻ ሳይበቃቸው የአላህ ነብያት ያለ አግባብ የሚገሉ ጉደኞች ናቸው ይላል በታሪክ እንግዲህ ነብይ የገደለ ህዝብ ካለ በኒ እስራኤል ብቻ ነው ሌላው ህዝብ ገፋ ቢል ማስተባበል ብቻ ነው ነብዩን አናቀም ዞር በሊለዋል እንጂ ነብዩን ደፍሮ የገደለ በታሪክ የለም ከእስራኤል ውጭ ማለት ነው እስራኤሎች ግን አንድ ሳይሆን ተደጋጋሚ ነብይ ገለዋል እነዚህ ናቸው እንግዲህ የአላህ ውድ ልጆችና ወዳጆች ነን አኑ አብን አላህ ወአህባሁ የሚሉህ ማለት ነው እና ቢገይር الحق ምለው በሐቅ አይደሉም መንግዚያም ቢሆን ነብያትን ያለ አግባብ የሚገሉ ለመሆኑ ነብያትን በአግባብ ውስጥ መግደል ይቻላል አግባብ የሚባል ነገር አለ ነብይ ለመግደል ማለት ምንድነው ሐታ ፊነዘርህም እንደው ዑቀላ ቢጠየቁ በእነሱ እንኳን አመለካከት በምን ምክንያት እና ይህያን ዘከርያን ገደላችሁ ተብለው ቢጠየቁ ይህ ነው ብለው የሚያቀርቡት ሙበሪር ምክንያት የላቸውም ማለት ነው ዝም ብለን ገደል ነው በቃ አበሸቀን ገደል ነው ተማለት በስተቀር እንዲህ አድርጎ እኮ ነው ብለው ምክንያት ሊጠቅሱ አይችሉም እንደ ሐቅ ሊያስመስሉት ማለት ነው ይሄን ደግሞ ለዚህ ደረጃ የደረሱት ለምንድነው ذلك بما አሰሩት አሁን ቀደም እንደተጠቀሰው በተለያየ ጊዜና በተለያየ ቦታና ሁኔታ ተደጋጋሚ ወንጀሎችን ይፈጽሙ ነበር ወንጀልን የሚዳፈር ሰው ሁል ጊዜ ሚሾሚል ማዓሲ ተጅሩሁ ኢላ غيرها አንድ ወንጀል ከሰራ ያ ወንጀል የሰይጣን በር ስለከፈት ያንን ስሰራ ደግሞ እንደገና የባሰ እንዲሰራ ነው የሚጋብዘው ያን ስሰራ ደግሞ ወደ ሌላው እየሸጋገረ ነው የሚሄደው ማለት ነው ስለዚህ መጀመሪያ ተራ ሙኻለፋ ያደርጉ ነበረ ያ ተራ ሙኻለፋው እየበዛ ሲሄድ ያላህ እየተቆጣባቸው ሲሄድ አላህ ቁጣ ያባረፈባቸው ቁጥር ወደ ባሰ ወንጀል ይሄዳሉ ማስተባበል ከማስተባበል ወደ መግደል ተሸጋገሩ ማለት ነው ይህ ነው ሹመል የማሲያ ሐሰናቱም እንደዛው ነው አንድ ሰው በእخلاص ኸይር ነገር ከሰራ ያቺ ኸይር ስራ በረካ ከጌታ ጋር ስለምታቀራርበው እንደገና ሌላ ኸይር ስራ አላህ ይወፍቀዋል ያንቺ ስራ ደግሞ ወደ ሌላ ወደ ተሻለው ይሄዳል እነሱ ግን ሁል ጊዜ መንሸራተት ነው ጉድለትና ድክመታቸው እየጨመረ ነው የሚሄደው ማለት ነው ለምን ሸርም ብቻ ነውና የሚያጠነጥኑት ወካኑ ያሰጁን እንደገና ደግሞ በራሳቸው ዙሪያ ብቻ ሳይሆን ወንጀል የሚፈጽሙት በሌሎቹ حقوق ላይ በሌሎቹ መብት ላይም ደንበር ያልፉ ነበር ይላል ከነሱ በስተቀር ያለ ሰው ቀርሞ በምድር ላይ ሀቅ እንዳለው አይሰማቸውም እና ለይሰ አለና ፊል ኡሚይነ ሰቢል እንደሚሉ ተማን እና ሰዎች ብንባል እኛ በዋነኝነት የተፈጠር ነው እኛ በኒ እስራኤል ነን ብለው ነው የሚያምኑት ከኛ ሌላ ያለው ግን አራሙቻ ነው እህል ሲዘራ አራሙቻ ሳይዘራ ሳይፈቀር ዝም ብሎ ይመጣል አይደል እና ማታ ላይ አራሙቻ ዝም ብሎ ይመጣ ይፈሳል እህል ዘርተህ ጥሩ ምርጥ ዘርተ አለስልሰህ ምን ከየት እንደመጣ ያልታወቀ አራሙቻ አውሮቱ ግብሎ ይወጣል ያን አራሙቻ ማረም እስከቻለ ድረስ ባለቤቱ ማንም አይጠይቀውም ይላል ማን ስለዚህ እኛ ምርጥ ዘር ማለት በምድር ላይ እኛ ብቻ ነን ከኛ ውጭ ያለ ህዝብ በሙሉ አራሙቻ መሬት ሊያጣብድ የመጣ ስለሆነ አቅም ካለን ብናጠፋው ምንም አያስጠይቅም ብለው ነው የሚያምኑት ማለት ነው በዚህ ደረጃ የሚያስቡ ሰዎች እንደውም አላህ ትንሽ ቁዋ ቢሰጣቸው ኑሮ አልቆልን ነበር እስካሁን ማለት ነው ደግነቱ ብዙ ጉልበት አይስጣቸውም ለዛ ለተወሰነ ጊዜ እንጂ ማነሱ ጋራ ድርድር መግባባት ምናምን የሚባለው ነገር ሁሉ ዘበት መሆኑን ነው የሚያሳየው አላህ እነሱ የሚያውቁት ጉልበት ነው ጉልበት ካላቸው ማንንም አይምሩም እና እናንተም ጉልበት ካላችሁ ደግሞ በግዳቸው ለመኖር ሲሉ አቅማቸውን ያውቃሉ አለበለዚያ እነሱ ተግልበት ውጭ ያለ ነገር መጀመሪያ እንደ ሰው መብት አለ ብሎ ሲያምን ነው አንድ ሰው መደራደር የምትችለው ምን ሰው አይደለም የሚል ከሆነ አንተ መብት የለህም ከሚል ከሆነ ባንተ ያለው ቤቱ ንብረቱ ገንዘቡ በሙሉ የሱ ነው ስለዚህ አንተን ማጥፋት ብቻ ነው ህልሙ ማለት ነው ይህ ነው እንግዲህ የነሱ አዛብ ቢማ ወካኑ ያተዱን የተጃወዙን አላ ሁቁቅ غيرهم በሌሎች መብት ላይ በህልውናቸው ላይ ችግር ይጋርጣሉ ሌላው ጠፍቶ እኛ መኖር አለብን አራሙቻ ሲታረም እህሉ ይፋፋል ብለው ነውና የሚያምኑት ማለት ነው እና እንግዲህ ይህ ሁሉ አላህ Subhanahu Wa Ta'ala የነሱን ውስጥና ጥልቅ የሆነ ባህሪያታቸውን እያጋለጠ የሚነግረውና የሚያስተምረው ኡመተል እስላም አደገኛ የሆኑ ጥላቶቻቸውን በምን መልክ መቋቋም እንዳለባቸው ግንዛቤ እንዲኖራቸው ብሎ ነው ግን እንዳለመጣለል ሆኖ ይህ ሁሉ ተነግሮና ተመክሮ አሁንም ኡመተል እስላም በቂ ግንዛቤ እንዳላገኘ ነው የሚያሳየው ማለት ነው እነዚህ አመኑ እነዚህ አመኑት ይላል ከዛ ቀጥሎ ኡመም አርድ እንግዲህ ለነብዩላህ መሐመድ አለይሂ ሰላቱ ወሰለም ይሄንን ሪሳላ ይዘው በሚመጡ ጊዜ በምድር ላይ የሚገኙ ታዋቂ ሃይማኖቶችና ህዝቦች የሚባሉ አሉ እነዛን ህዝቦች እስላም እንዴት ያያቸዋል የሚለውን ነገር አንስቶ ምላሽ ይሰጥ ነው ማለት ነው ዋነኝነት እንግዲህ ግንባር ቀደም ተቃዋሚ የሆኑት መጀመሪያ ቁረሾች ናቸው እነሱ አያስገርምም ሙሽሪኮች ስለሆኑ ያላወቁት ያልጠበቁት ነገር ስለመጣባቸው ይግረጨረጩ አያስገርምም ከዛ ቀጥሎ ግን ይሁዶችና ነሳራዎች በመሰረቱ የሰማይ ሃይማኖት አለን የሚሉ ሰዎች ናቸው የሚያውቁትን ነገር ነው ይዘው የመጡት አላህ ነብይ ልካል ከህዝቦች መካከል ኪታቦችን ያወርዳል በፈቃዱ ይመራል የሚለው ነገር የሚያጠያይቅ አልነበረም ስለዚህ ትናንትና ነብይ ላከ ጌታ ዛሬም ሌላ ነብይ ላከ ትናንትና ኪታብ ያወረደ ዛሬም ሌላ ኪታብ አወረደ ቢባል አስገራሚ አይደለም ነበረ ለዓለም ኪታቦች እና ጥሩ ነው እንደውም ጥሩ ተለዋጭ መጣልን ብለው መቀበልና በልልታ በሆታ መተባበር ነበር የሚጠበቅባቸው ግን አለመታደል ሆነና ሁልጊዜ ከነሱ ውጭ የሆነ ነገር ስለማይዋጥላቸው አካከዘራ ብለው ከጌታ ጋር በመጣላት ሁሉም ነገር እንዳልሆነ ሆነ ከዛ በኋላ ግን አላህ Subhanahu Wa አጠቃላይ በምድር ላይ ያሉ እምነት ተከታይነን ባዎችን በምን መልክ እንደሚያያቸው በቀጣው አያት ሲገል እነለዲና አመኑ እነዚህ በአዲሱ መልእክት ያመኑ የሆኑት ይላል ከማንም ጎሳ ከማንም ዘር ከማንም ሀገር የሆኑ እስላም በሚበሰር ጊዜ እስላምን ታገኘው ምን ፈልጋለሁ ብሎ በቅልቦና ያመነ ፈጥኖ ይላል ወለዲነ ሃዱ እነዚያም ደግሞ የሁዳንን ያሉት ይላል ይሁዳንን ማለት የነነብዩላህ ሙሳ ተከታይነን እያሉ የቆዩት ወነሳራ እንደገና ደግሞ ክርስቲያኖች ነን የሚሉትም በተለያየ ያው ጉርባቸው በነብዩላህ ኢሳ እንመራለን የሚሉት ወነሳራ ነሳራ ማለት እንግዲህ የመሲህ የሚባሉት በአጠቃላይ በየጎሳቸው በየአይነታቸው ይጠቃለላሉ ወሳቢኢን እንደገና ደግሞ ሳቢዎች የሚባሉትም እነዚህ ሁሉ እያንዳንዳቸው በምን አይን እንደምናያቸው በሚከተለው ይገለጣሉ እያለ ነው አሁንም ለማቆም እየተገደመ ነው ሱብሃነሁ ወተዓላ በዚህ ምድር ላይ የነበሩ ትልልቅ ህዝቦችና በተለይም ሃይማኖት አለን የሚሉትን ወደ እስላም ሽግግር እንዲያደርጉ ነው ግብዣ የሚያደርግላቸው ለማበረታታት ነው እነለዚነ አመኑ እነዚህ የመጀመሪያ ጥሪውን ፈጥነው የተቀበሉት ሚነል ሙሃጅሪን ወልአንሳር ከመካ ተወላጆች ሆኑ የመዲና ነዋሪዎች እንዲሁም ከተለያዩ ጎረቤት ሀገር የመጡት ሷሃቦች አመኑ አላቸው በመጀመሪያ ጊዜ እነሱን እምነት እውቅና ሰጠ ማለት ነው ከዛ ቀጥሎ ወለዲና ሀዱ እነዛ ደግሞ የሁድነን የሚሉትም የነነብዩ ሙሳ ተከታይነን ባዎች ወነሳራ ቀጥሎ ደግሞ ክርስቲያንን ባዎችም ወሳዲኢን ሳሪ የተባሉትም ደግሞ ሳሪ ማለት አፈንጋጮች ማለት ነው ከይሁዶችና ከነሳራዎች ከመጁሶች መካከል ከሁሉም እምነትና ባህል ያፈነገጡ ለየት ያሉ ነበሩ በኢራቅ አካባቢ እነዛም ይላቸዋል ማን አመነ ቢላሂ ወልየውሚል አኺር ከነዚህ አሁን ተጠጠሩት ሁሉ የጌታ ጥሪ በሚደርሳቸው ጊዜ በአላህ በጌታቸው ያመነና በመጨረሻ ቀን ተሞትኩ በኋላ እንደገና ተነስቼ ጌታ ፊት ቀርቤ ጠይቃለሁ የሚለው እምነት የተቀበሉ ከሆኑ ወአኒ ሷሊሃ መልካም የሰራ ደግሞ ጌታ እንዲሰሩ ያዘዛቸውን ነገር በዋጅብም ሆነ በሙስተሐብ ደረጃ ያ የጌታን ትእዛዝ ተቀብለው በስራ ላይ ያዋሉት ፈለሁም አጅሩሁም ዐንደ ረቢሂም እነዚህ አይነት ሰዎች ጌታቸው ዘንዳ ጥሩ ምንዳ ይኖራቸዋል ይላል ወላ ፈውፉን አለይሂም እና በዚህ መልክ ጥሪዬን እስከተቀበሉና ግብዣዬን እስካከበሩ ድረስ በእነሱ ላይ የሚያሰጋ የሚያስፈራቸው ነገር የለም ወላሁም ያህዘኑን ወይም ደግሞ የሚመኙት መልካም እድል አመልጠናል ብለው ሊያዝኑም አይገባቸውም በማለት አጠቃላይ ጥሪና ግብዣ ያደርጋል ማለት ነው ማለት ምንድነው እንግዲህ በዚህ ምድር ላይ ነብዩላህ መሐመድ አለይሂ ሰላቱ ወሰላም የጌታን ርሳላ ይዘው ሲመጡ የተለያዩ ህዝቦችና የተለያዩ ሃይማኖቶች ነበሩ ማለት ነው ሁሉም ግን ከአላህ ፍቃድ አፈንግጠዋል ሊቀጥሉ አይችሉም ሁሉም መታደስና መቀየር አለባቸው ተብሎ ነው መተልኮ የመጣው ማለት ነው ስለዚህ መጀመሪያ የጥሪውን ሰምተው የተቀበሉ ፈጥረው እነዛ አላህን ስላስደሰቱ ያመኑት አላቸው መጀመሪያው ነው ከዛ ቀጥለው የሁዶችን ያጠቀሰ የሁዶች እንግዲህ በአለም ላይ በዛ ወቅት የተሻለ በርከት ያለ ህዝብ ነበራቸውና እነሱም ይላቸዋል ይሁዳ ተብለው የተጠሩበት ምክንያቱ የተለያየ ምክንያት አለ አንደኛ ይሁዳ ማለት ሚነት ዘረኞች ናቸው ያው እንዳውስታውንም የሚታወቀው እነሱን የሚያል ዘረኛ በአለም ላይ አይገኝም በርሳቸው በጣም ተባባሪዎች ናቸው ለሌላው ግን ሾክ ናቸው ማለት ነው ስለዚህ እነዚህ ለስበርሳቸው ተባባሪና ዘረኛ የሆኑት ወገኖች ይላቸዋል ማለት ነው አንድ ሁለተኛ ይሁዳ ማለት እና ሁዲና ኢለይከ ብለዋል ነብዩ ሙሳ ዱዓ በሚያደርጉ ጊዜ ከዛ ተበራ ተመልሰው የታወት አምልኮትን ካወደሙ በኋላ ስትፋር ሲያረጉ እና ሁዲና ኢለይካ ቱብና ኢለይክ ያው ሰዎች በስራቸው ተሳስተው ነበረ አሁን ግን ስህተታቸውን አውቀው ተመልሰናል ብለዋልና ይቅር በላቸው ሲሉ እና ሁዲና ኢለይክ ስላሉ ከዛ ነው ስማቸው የመነጨው የሚል አለ ማለት ነው ሶስተኛ ደግሞ ይሁዳ ማለት የነብዩላህ ያዕቁብ የአንጋፋው ልጅ ስም ነው የነብዩላህ ያዕቆብ የመጀመሪያው የዩሱፍ ወንድም 12 ጀግኖች ነበሯቸው ነብዩላህ ያዕቆብ ከነዛ የበኩር ልጁ ይሁዳ ነው ስሙ ማለት ነው ከሱ ነው አብዛኛው የነብያት ሀረግ የወረደው ስለዚህ ወደሱ ይነሰባሉ ወደ አንጋፋው ይረሰባቸው ማለት ነው እና የይሁዳ ዘርነን የሚሉት ሆነ አራተኛ ደግሞ ይሁዳ የተባሉበት ይወዛወዙ ነበረ ማለት ነው እንደጫቃሚ እንደመረቀነ ሰው ተውራት ሲቀሩ እንዲህ ያጎሩ ነበረ የሚቀሩ እና ከዛ ነው ስማቸው የተወሰደው ይላል ማለት ነው ስለዚህ ያው እንደዚህ እንደዚህ መወዛወዝ በዚክር ጊዜ የይሁዳ ሱና ነው በመሰረቱና አያስፈልግም ሰኪና ነው ሙእሚን የሚፈልግበት የተባለው ለዚህ ነው ማለት እና ያም ሆነ እንግዲህ ስማቸው ከነዚህ ከአራት ነጥቦች የመነጨ መሆኑን ያመለክታል ወይም በድምሩም ሊሆን ይችላል ማለት ነው ነሳራ የሚለውም እንደዚሁ የተለያየ ምክንያት አለው ነሳራ የተባለበት አንደኛ ሚነተናሱር ነሱም ያው የነሱ የበኒ እስራኤሎቹ ቅርንጫፍ ስለሆኑ ዘረኝነቱ እንዳለ ነው ማለት ነው እና በዛ በዘረኝነት ያው ግንባር ፈጥረው በባጢልም ሆነ በሐቅም ሆነ በሌላው ላይ የመተባበር ይወዳሉ ማለት ነው ከዛ ነሳራ ተባሉ ማለት ነው አንሷርም ይባላሉ ነብዩላህ ኢሳ ኩኑ አንሳረላህ ከማ ቃለ ኢሳ ኢብኑ መርየም ለልሐዋሪይን በሚለው አያት እንደተጠቀሰው አንሷርም የተባሉት ነብዩላህ ኢሳን መጀመሪያ ተቀብለዋልና ነው ሐዋሪያቶቹ ማለት ነው ሁለተኛ ናሲራ የምትባል መንደር ነበረች በፍልስጤም ውስጥ ማለት ነው እና ዳዋቸው የተጀመረውና እንቅስቃሴ የጀመሩት እዛች ከተማ ስለሆነ ጥላቶቻቸው የናሲራው ነብይ እያሉ ይሳለቁ ነበረ ናዝሬት አሁንም አለ ናዝሬት እንሉት ኃይለ ስላሴ ከዛ ኮርጀው ነው እኛ ናዝሬት አዳማ ናዝሬት ያሉት ማለት ነው ስለ በረካው እንዳያወጣቸው እና ናዝሬት ማለት ናይል ስላሴ መሬቱን ጭምር ክርስትና ያነሱት ነበር ማለት ነው ደብረ ብርሃን ደብረ ሲና ደብረ በሙሉ አገሩ ሁሉ ደብረ ደብረ ነው ያ ምንድነው አገሩ የክርስቲያን አገር መሆኑን ለማንጸባረቅና ሙስሊም ቦታ የለውም የሚለው መልእክት ለማድረግ አገሩን በሙሉ መስቀል ያነሱ ያርጋጭት ነበረ ማለት ነው እና እንግዲህ ነሳራ የተባሉ ስለዚህ ነው ነብዩላ ኢሳ እንግዲህ በዳዋ ሲንከሳቀሱ ሌሎቹ በጎረቤት ሀገር ያሉት ማን ነው እሱ ሲሉ ያየና ስርቱ ሰውዬ ነው ይባላል ትንሽ ከተማ መንደር ስለሆነች ለማንቋሸሽ ነብይ መውጣት ያለበት ትልቅ ተታወቀ ከተማ ነው እና እሱ ግን ተተራ መንደር ነው የተነሳው ለማለት የናዝሪቱ ነብይ ይሉ ነበር ሊሳለቁ ማለት ነው ኋላ ግን እያደገች ሄደችና የዲን ሃይማኖት የሃይማኖት መመሪያ ሆነች ማለት ነው ሌላው እንደገና ሷቢ የሚባሉት ምን አይነት ህዝቦች ናቸው ሷቢ የሚባሉት ከሁሉም የተገለሉ ናቸው ነሳራም አይደሉም ይሁዳም አይደሉም መጁሳም አይደሉም እንግዳውሳ ነብይ እንዳውም የላቸውም እነሱ ከሁሉም የተለየ ነው ግን ይሰግዱ ነበር ይጾሙ ነበር ላኢላሀ ኢለላህ ይሉ ነበር ይባላል ከምን እንዳገኘት እንጃ ከሰማይ ሃይማኖት ጋራ ምንም ግንኙነት የላቸው ግን መርሃቸው ላኢላሀ ኢለላህ ነበር ለዚህ ነው ነብዩ መሐመድ አለይሂ ሰላቱ ወሰለም ዳዋቸውን ሲጀምሩ ሰሃቦች ላኢላሀ ኢለላህ የሚለው መፈክር ሲያሰሙ ቁረይሾቹን ሳቢኢን ይሏቸው ነበር ሙስሊሞችን እነዛ ሰዎች ላኢላሀ ኢለላህ ስለሚሉ የነዛ መዛብ ተከታይ አድርገው ሳቢ ይሏቸው ነበር ሰሃቦችን ማለት ነው ማማነጎራቸው ነው በኢራቅ ሀገር ይገኙ ነበረ በአሁኑ ጊዜ ይኑሩ አይኑሩ እንላላቸው እና እነዚህም ይላል እነዚህ ሁሉ እንግዲህ የጠራቸው ለምንድን ነው በወቅቱ የነበሩት ሃይማኖት አለምባዎች ስለሆኑ እነዚህን ሁሉ እስላምን እንዴት እንደተቀበሉ ነው ድላቸው የሚወሰነው በመቀበልና ባለመቀበላቸው ትናንትና ይሁዳ ይሁን ነሳራ ይሁን መጁስ ይሁን ነሳራ ሳዲ ይሁን ሙሽሪክም ይሁን ዛሬ ወደ እስላም ሽግግር ካደረገ ነው የሚለው አላህ ማን አመነ ቢላህ ይላል ናዝለ በጣም ጥንቃቄ እንድናደርግ አንዳንዶቹ በቁንጥል ይሄንን ይወስዱና ሁሉም በምድር ላይ ሃይማኖት አለን የሚሉ ሁሉ ላፈኩን አለይሂም ወላሁም ያዘኑን ብለዋል ሁሉም ታዲያ ታሪካን ነው ሁሉም ሃይማኖታዊ ነው የሚሉ አሉ በጣም خطير የሆነ አባባል እና ሽርኩ ለባጠቀ ኩፍሩ ሽርኩ ሁሉ ለህጋዊ ለማድረግ ይሞክራሉ በዛ አያት ማለት ነው ግን ይሄንን ለምንድነው ወጣኝና አፋሪው ነጥብ ስላልገባቸው ነው አላህ እንደዚህ ሁሉ ከደረደረ በኋላ ምንድነው ያለው ማን አመነ منهم እያለ ነው ማን ማን አመነ ቢላሂ ወልየውሚል الاخر ወአሚለ ሷሊሃ አላህና በመጨረሻ ቀን የሚያምን መልካም የሚሰራ በአላህ የሚያምን ማለት በመላው ሩሱሎች የሚያምን በመላው ኩቱቦች የሚያምን ማለት ነው ይህንን ካላመና ለይሁዳ ሁኖ በተወሰኑ ነብያት ወይም ደግሞ ነሳራ ሆኖ በተወሰኑ ኪታቦችና ነብያት ማመን በቂ አይደለም ላኑ ፈርቁ በእና አዲም ሩሱሊ ከአላህ ሩሱሎች አንዱን እንኳን ከገነጠልክ በአጠቃላይ ሽርክ ውስጥ ትገባለህ ኩፍር ትሆናለህ ማለት ነው ግን አሁን እነዚህን የጠቀሰው ለምንድን ነው ትናንትና በተለያየ ስምና በተለያየ አመለካከት ቢቆዩም በቆየበት ቆይ አዲሱ እምነት ሲመጣ ብቻ ተቀብለ ተተሸጋገክና በአዲሱ መመሪያ ከመሐመድ ጋር አብረህ ያዘዘህን ተፈራ የከለከለህን ተተከለከል ትናንትና ይሁዳ ነበርክና ብዬ ተስፋለሁ ብለ አትፍራ ነው የሚለው ትናንትና ነሳራ ነበርኩኝ መጁሳ ነበርኩኝ ሷቢ ነበርክ ብለ እንዳትፈራ ምክንያቱም አቋም አቋምክን ቀይረሃልና ምንም ችግር የለም ወደ እስላም ተሸጋገርክ ድረስ ለማለት ነው እንጂ የመጣው በዛ በነበሩበት አሁንም እስከመጨረሻው ቢቀጥሉ ችግር የለም ማለት አይደለም እና ይሄን የሚሉ ሰዎች ስላሉ ተነቦ እንድትሆኑ ማለት ነው እና በአላህ በአግባቡ ያመኑ በመጨረሻ ቀን ያመኑና መልካምን የሰሩ ከሆኑ አርካን الاسلامን አርካን الالማንን የተቀበሉና የተላበሱ ማለት ነው ባጭሩ እንደ ከሆኑ ፈለው ማጅሩም እነሱም ትናንትና የተለያየ ስም አሁን ግን አዲስ ኢስላም ስለተቀላቀሉ በዚህ በእምነታቸውና በመልካም ስራቸው ተገቢ ምንዳቸው ተይዞላቸዋል አላህ ስለዚህ እናንተ እንዲነበራችሁና እንቀበላችሁም የሚል በራ ይዘጋባቸውም ለማለት ነው ወላ ሆሁን አለይም እነሱ የሚያስፈራና የሚያሰጋቸው ነገር የለም የሚያሰጋቸው ምን ሲሆን ነው ትናንትና ይሁዳ ነበርኩ አሁንም በይሁዳነት ይቀጥላለሁ ካለ ትናንትና ነሳራ ክርስቲያን ነበርኩ በዛው እቀጥላለሁ የኔም ሃይማኖት ነው ካለ ተሽሯል እያለ ነው አላህ ተቀይሯል ጊዜው አልቆብሃል ስለዚህ ወደ አዲሱ ተሸጋገር ተተሸጋገር ያለፈው ይታሰብልሃል ወይም በወንጀልም አትጠየቅም በዛው በያዝኩት እቀጥላለሁ አዲሱን አልቀበልም ታልክ ግን ከዛሬ ጀምረ ካፊር ነህ ብሎ ነው አላህ ምርዶውን የሚያስቀምጠው ማለት ነው فلا አለይም የሚለው እንግዲህ አላህ Subhanahu Wa Ta'ala ቀደም ሲል በነበሩ በተሳሳቱ ጥፋታቸውና ስራቸው እንደማይከሳቸውና እንደማይወቅታቸው ምንም የሚያሰጋቸው ነገር የለም ምን አለ ተወቅቱ ያው የነበረውን ትክክለኛ ሃይማኖት ያልከውን ይዘ ቆይታል። አሁን ደግሞ ተቀያሪውን ተቀብላል ከሁለቱም ትመነዳለህ ምክንያቱም እስላም ከመምጣቱ በፊት ብቸኛው ትክክለኛ እምነት ክርስትና ነበር ተረኛ ስለነበር ስለዚህ በዛ ተቆየ እንደገና እስላምን ሲጨምር የበለጠ እንደውም ይወቲም አይራውም ክፍለይን ነው የሚለው ሁለት መደብ ትናንትና በኢሳ ብቻ ነበር የሚያምነው አሁን ደግሞ መሐመድ ሲጨምር በወንጌል ብቻ ነበር የሚያምነው ቁርአንን ሲጨምር አደገ እንጂ አልቀነሰም ማለት ነው ግን ይሄንን አዲሱን አልጨምርም ካለ አመጸ ማለት ነው በጌታ ላይ የትናንትናውን ለምን ተቀብሎ የዛሬውን ለምን ይጥለዋል የጌታ ትእዛዝ መሆኑ ከሆነ እንድትቀበል ያደረገ እንጅልን ሲያወርድ የተቀበልከው ቁርአንን ሲያወርድ ለምን አለ ያልከው ነው የሚለው ማለት ነው ወይም ደግሞ ይሁዳ ነበረ ይሁዳ ሆኖ ተውራትን እየተከተለ ሙሳን እየተከተለ መጥቶ ኢሳ ሲመጣ አልቀበልም ካለ አፈረሰ ማለት ነው ምክንያቱም የአላህን ትእዛዝ ለማክበር ከሆነ ተውራትን የተቀበልከው እንጂልን ሲመጣ መቀበል አለብህ አላህ እንዲወድ ብለ ከሆነ እነ ሙሳን የተከተልከው ኢሳንም መከተል አለብህ ማለት ነው እና አንዱን ነቢይ ከአንዱ ነቢይ ከነጠልክ በማንኛውም ጊዜ ተቀባይነት የለም ሁሉንም እንዲያመጣሩ ከተቀበልክና ካስተናገድክ ግን በመጨረሻ በተለይ ነብዩ መሐመድን ከተቀበልክ ከዛ በኋላ ሌላ አማራጭ አይመጣም እዳ አለቀ ማለት ነው ይህ ከሆነ ወደ ኋላ ተመልሰን ለምንድነው ትናንት ወዲያ የሆንከው ለምንድነው መጅሲ የሆንከው hatta ሙሽሪክ እንኳን ቢትሆን ለምንድነው ሙሽሪክ የሆንከው መሪ አስተማሪ የለውም ከምን ያመጣዋል ሪሳላ እስካልደረሰው ድረስ ማዕዱር ነው ማለት ነው ስለዚህ እስከ በፈለክበት ቦታ ክረም ዛሬ ግን አዲሱ እምነት ከመጣና ከተቀላቀል አላህ Subhanahu Wa Ta'ala ይቀበላል ምንም የሚያሰጋህና የሚያሳዝነ ነገር የለም የሚለው በዚህ መልክ ነው ማለት ወይዛ ፈዝና ሚታቀኩም ያ ያረሱለና በተጨማሪ ደግሞ ያውሳላቸው አፈድና ሚታቀኩም ጥብቅ የሆነ ቃል ኪዳን የያዝንባችሁ መሆኑንም አስታውሱ አትርሱ በላቸው ይላል ብዙ የሁዶችን ማለት ነው እና አላህ Subhanahu ወተላ ቀደም ሲል ቃል ኪዳን አስገብቷቸዋል ያን ቃል ኪዳን እስታከበሩና እስከተተከተሉ ድረስ አላህም Subhanahu ወተላ ቃል ኪዳኑን እንደሚያከብርላቸው ቃል ገብቶላቸው ነበረ ማለት ነው ምንድነው ፍራውንን ነው እናንተ በእኔ እስራኤሎች ፍራውን በሚወድም ጊዜ ደግሞ የተደላደለ መንግስት እንዲኖራቸው መለኮታዊ የሆነ መመሪያ እናወርድላቸዋለን ያንን መመሪያ እስከተቀበላችሁና እስከተከተላችሁ ድረስ በምድር ላይ እናንተን የሚፎካከር ማንም የለም ብሎ ቃል ገብቶላቸው ነበረ ማለት ነው ወረፋና ፈውቀኩም ውስጡር ህንያንን የምልክላችሁን ኪታብ በጸጋ መቀበል አለባችሁ ተብለው ነበረ እሺ ብለው ተስማሙ የማይደርስ መስሏቸው ከዛ በኋላ ግን ወቅቱ ሲደርስ በዚህም ጉዳይ እንደገና ደግሞ ችግር ሊፈጥሩ ነው ማለት ነው እና ቀጣውን በሚከተለው እንመለስበታለን ወሰለላሁ ዐለይሂ ወሰለም አለ ነብይ ይላልቀ ሰለላሁ ዐለይሂ ወሰለም ወይዛ አኸድና አሁንም በእናንተ በእስራኤላውያን ላይ ጥብቅ የሆነ ቃል ኪዳን ያዝንባችሁን አሁን አስታውሱ በላቸው ይላል እና ኪታብ እናወርድላችኋለን በዛ በኪታብ በአግባቡ ከተመራችሁ ለዘላለም ጽድቅና ክብር ትበቃላችሁ ተብሎ ተነግሯቸው ነበረ ማለት ነው እሺ ብለው ተስማሙ ወረፋና ፈውቀኩም ጦር እንደተባለው ያው ነብዩላህ ሙሳ ለአርባ ቀናት ቆይተው ኪታቡን ተቀብለው በሚመጡ ጊዜ እነሱ ገና ከመምጣታቸው በፊት ወደ ሽርክ ገብተዋል በዛ በሙናፊቃ ማካይነት ለሃዳ ኢላሁኩም ወኢላሁ ሙሳ እያሉ አውልት እየቃኙ ይዘምሩ ነበረ ማለት ነው ለነብረሃ አለህ አቂፊን hatta يرجع الينا ሙሳ እና ነብዩላህ ሃሩን አረባካችሁ እነ ረበኩም الرحمن فاتبعوني واتوا امري እና የአላህ خالق السماوات والارض የሆነው ረህማን ነው ጌታችሁ እንዴት አድርጋችሁ ይሄንን በገዛጃችሁ የሰራችሁትን ጌጣችሁን አምላክ ታረጋላችሁ ሲሉ ዝም አንተ ምን ታውቃለህ በማለት እሳቸውን በመዛትና በማስፈራራት እነሱ ዳወትን ለማጀብ ጀመሩ ማለት ነው ያ ነገር እንደገና ውሸት መሆን ሲጋለጥና ወንጀለኛውም ሲባረር ተውባ አደረጉና ያው ተመለስናሉ ለጊዜው የሆነ ሆኖ ያስ የመጣው ኪታብ ይከፈት ምን ይላል በሚባልበትና ተውራት በሚነበብ ጊዜ ደግሞ ሱብሃንአላህ ያን ሁሉ ነገር አድርጎላቸው አባቶቻቸው ወንድሞቻቸው ተፈይፈዋል ለተውባ ተብሎ የተረፉት እንደገና ኪታቡ ይነበብ ተብሎ ተውራት ሲነበብላቸው ይህንማ ኪታብ እኛ መመሪያ አድርገልን ይዘው አንችልም አሉ ማለት አጅብ የሆኑ ህዝቦች ናቸው ምክንያቱም ከባድና ጠጣር የሆኑ ህግጋቶች አሉበት እነዚህ ህግጋቶች ተተቀበል በእነሱ ተቀብለን መኖር አንፈልግምና ወይ ቀይረው ወይም አሻሽለው አሏቸው ማለት ነው ልክ አንድ ሰው ሰራሽ ህግ እንደሚታረምና እንደሚቀየር ማለት ነው ረብ አለሚን የላከውን ኪታብ ወይ ቀይረው ወይ አሻሽለው እንጂ በዚህ መልኩ አሁን ባለበት አንቀበልም ብለው ሊያምጹ ነው ማለት ነው ያኔ ሰዎቹ ይህ ኪታብ ከብዶናል አንቀበልም ብለዋልና ምን ይሻላል ብለው ለጌታቸው አቤቱታ አቀረቡ ማለት ነው ያነ አሁንም ኃይል ተጠቀመና ማባበል አያስፈልግም በል እንግዲህ እኔ ማረገውን አደርጋለሁ ብቻ እዛ ጠብቃላቸው ህዝቦቹ ጋር ሆነ እና ያ ኪታቡ የወረደበት ትልቅ ተራራ ነው ጥሩስና የሚባል በጣም በአለም ላይ አሉ ከሚባሉ ተራራዎች አንዱ ነው ያን ተራራ ተግሩ ተስሩ ነቀለና እንደቋስ ባየር በአየር ላይ ያንጓለላ አመጣው አላህ Subhanahu Wa Ta'ala ከከተማቸው ላይ እንደዛ አንጠለጠለው ደቀ ነው ማለት ነው ከዛ በሩአውን አንድ ቃለ መጠየቅ ይሄንን ኪታብ ተቀበላላችሁ ወይ በቃ አንድ ቃል እንቀበላለን ወይም አንቀበልም አንቀበልም ካላችሁ ቀብራ አሻም በዚህ ጋራ ተፈለቀ ላይ ከተማችሁ ምትቀበሉ ከሆነ መልስ ሰጡ ሲባል ያው በደመነፍስ በድንጋጤ ለመኖር ሲባል ከልባቸው እንኳን ባይስማሙ ተጣ እንቀበላለን አሉ ማለት ነው ደንግጠው እንደውም ተርበስተው ስጁድ ተደፉና ባንድ ጉንጫቸው ታውን ታውን ወደቀ እያሉ እንዲያሉ እያጨለቁ የይሁዳ ስጅድ የሚባለው ለዚህ ነው ይሁዳ ሙሉ በሙሉ እንትና ያረጋው ካንደዚህ አጣጣሞ በጉንጭ ይተኛና ተላይ እንደገና ወደ ጣራው ይመለከታል የዛ አይነት እንግዲህ የግዳይ ስጅድ ያስደረጋቸው ማለት ነው እና ፈውቀኩም ጡር በበላያቸው ላይ ታላቅን የሆነውን ተራራ ደቅነን ያለውን በግድ እንድትቀበሉ ያደረግናችሁንም አትርሱ በላቸው ምን ብሎ ነው ሁዱ ማአተይናኩም በቁዋ በነብዩ አማካይነት የሰጠናችሁን መመሪያ ተውራትን በንቃትና በትጋት ተቀብላችሁ ያዙ እናሱን አንቀበሉም ከሆነ አለቀላችሁ ከዛሬ በኋላ እስራኤል የሚባል ዘር ምድር ላይ አይኖርም በማለት አላህ Subhanahu Wa Ta'ala አስገደዳቸው ነው የሚለው እና መያዝ ማለት ዝም ብሎ መቀበልም ብቻ ማለት ሳይሆን ቢቁዋላቸው በሚገባ ተቀበሉትና አንብቡት ተረዱት ከተረዳችሁ ደግሞ አንድ ባድ ነጥብ በነጥብ በስራ ላይ አውሉት ይህን ካላደረጋችሁ ግን ይሄ ጋራ ነው የሚፈርደን አላቸው ማለት ነው ያኔ እንግዲህ ያለቃቀሱ በግዳቸው ተቀበሉና ስራ ጀመሩ ማለት ነው ወድኩሩ ማፊ በውስጡ ያለውን ነገር በደንብ አስታውሱት ብዙ ብሎ ለይስሙላ ጥራዙን ተቀብሎ ግድግዳ ላይ ማስቀል እንዳይመስልህ ተቀብለ አንድ ባንድ ያነበብክ በስራ ላይ ማዋዝ ግድ ነው ይሄን ካላደረጋችሁ አሁንም ይመጣል ይሄ ጋራ ተብሎ ማስጠንቀቂያ ተሰጣቸው ማለት ነው ለአለኩም ተጠቁን በዛ አደጋ ላለመጨፍለቅ መጠንቀቅ የምትፈልጉ ከሆነ ይህ ነው አማራጫችሁ አለበለዛ የማትቀበሉ ከሆነ በቀጥታ በዚህ ጋር ትጨፈለቃላችሁ በማለት አስገድደን እንዲቀበሉ አደረግናቸው ይላል እንግዲህ እጃቸውን መስጠቱ ነው ብዙ ጊዜ አላህ Subhanahu Wa Ta'ala በእምነት ላይ ሰዎችን ይመክራል ያግባባል እንጂ ተጽዕኖ ያደርግም ነበር በግድ ምን አይልም እነሱ ግን አምነናል ብለዋል አምነናል ብለዋል እንደገና በመመሪያው ላይ ነው ክርክር የጀመሩት ማለት ነው ስለዚህ አምነት ያበቃ መመሪያው ከበደ ይቀለለኝ የምትል መጀመሪያ ላይ ከልሁላሁ ነፍሰን ለውሳ ማትችለው ቢሆን ኑሮ መችን እንትላለሁ የሰዎችን አቅም ያውቃል የሚልከው መመሪያ ከአቅማቸው ጋር የሚጣጣም አድርጎ እንጂ ሰው የማይችለውን ነገር ቀርሞ አላህ አዘ ያቅም እነሱ ግን በልግመት እንደማይችሉት አድርገው ነው ያመጡት ማለት ነው እንደማትችለውማ ባቅኑሮ አላወርደውም ነበርና ትችለዋለህ ልግመት ነውና ችግር ልግመት ደግሞ በግድ አርቄ አስተካክላለሁ በማለት በግድ እንዲቀበሉ አደረጋቸው ማለት ነው ሁሉ ማአተይናኩም ምን ተውራት ይህን የሰጠናችሁን የተውራት ሰሌዳ ሰጥለጥ ብላችሁ መቀበል አለባችሁ እሱን ልትማትቀበሉ ከሆነ በዛሬው ለት ያልቃል እናንተ ጉዳይ ተባሉ ማለት ነው ማብቁወት ማለት ቢአዝም ወሐዝ በንቃትና በትጋት በሙሉ ልቦና ምንም ቅር ይላችሁ ሙሉ በሙሉ መቀበል አለባችሁ ወድኩሩ ማፊ من المواعظ والحكم ወልአህካም በውስጡ ያለውን ተግሳጥ ምክር ታሪክ እንዲሁም ደግሞ ውሳኔና ተጋዛትን ሙሉ በሙሉ ተቀብላችሁ ስራ ላይ ማዋል አለባችሁ ለአንደኩም ተጠቁን ይህንን ካደረጋችሁ ከዚህ ከአደጋው ልትድኑና ልትታደጉ ትችላላችሁ አልበለዛ ግን የእናንተ ጉዳይ በዛሬው ዕለት እንደሚያልቅ ነው ተብሎ ሲነገራቸው በግዳቸው ተቀበሉት ማለት ነው ያንንም አስታውሱ ስለዚህ ያኔ ተውራትን እንድትቀበሉ በዛ መልክ ጋራ ተራራ በላያችሁ ላይ ደቀኘ እንዳንበረከኳችሁ ከፈለኩኝ እኮ ቁርአኑን እንድትቀበሉ እንደዛ ማድረግ ይቻላል ግን አሁን አላደርግም ከዛ ተታሪካችሁ ተምራችሁ አሁንም ይሄንን ብትቀበሉ ነው የሚሻላችሁ ይላቸዋል ማለት ثم توليتم من بعد ذلك እና ከዛ በኋላ መጀመሪያ ያው ለጊዜው ነፍሳቸውን ለማዳን ሲሉ ተቀበሉ የተወሰነ ጊዜ ያው በስራ ላይ ያዋሉት ቀስ በቀስ ግን ትውልድ እየተተካካ ሲሄድ ወደፊት መጡና ያንን በግድ የተቀበሉትን ኪታብ ቀስ በቀስ እየሸረሸሩ እየተውት ጀርባ እየሰጡ ሄዱ ማለት ነው ተቀብለናል መመሪያ አድርገናል ካላችሁ በኋላ እንደገና አፈገፈጋችሁ ወደ ኋላ ሸሻችሁ ይላል ذلك من بعد ذلك ማለት من بعد القبول والاذعان ተቀብለናል ተስማምተናል ካላችሁ በኋላ አሁንም ቀስ በቀስ እየተንሸራተታችሁና ወደ ኋላ እየተቀለበሳችሁ ነው ፈለውላ ፈድሉላህ አለይኩም ወራህመቱሁ እና ያ አላህ ትሩፋትና ጸጋ በእናንተ ላይ ባይኖር ኑሮ ለኩንቱም ሚነል ካሲሪን በመጨረሻ ጊዜ ተከሳሪዎች ትሆኑ ነበረ እንግዲህ አላህ Subhanahu Wa Ta'ala የጥንት የተላላቅ ነብዮች ደሮች በመሆናቸው ቢያጠፉም ቢያጠፉም ብዙ ጊዜ ጨክኖ አይጨክንባቸውም ተንብርገጥ እንዲጠፉ አይፈልግም ያ ርህራሄ ነው ያ ርህራሄ ባይኖር ኑሮ የወዳጀን የነ ኢብራሂምን የነ ዘሮች ምድር ላይ መቀጣጫ አድርጎ አጠፋቸው ላለመባል እንጂ እንደናንተ ስራ ቢሆን ኑሮ እኮ እስካሁን ድረስ ለመጨረሻ ጊዜ እንደና አድና እንደተሙድ ተጠራርጋችሁ መጥፋት የሚገባችሁ ሰዎች ነበራችሁ ይላል ነልካሲረነ ማለት ምን الهالكين عن اخرهم አድና ሰሙድ የሚባሉት አንድ ዘር አልተረፈም በሙሉ እንደሉ ነው የጠፉት ማለት ነው እንደ ስራችሁ ቢሆን እንደና አዶችና እንደነ ሳሙዶች ለመጨረሻ ተምድር ላይ ተሰናብታችሁ ደብዛችሁ መጥፋት ነበረበት ግን እኔ ይሄንን አላደረኩም አሁንም ብታስቡበት ይሻላል ይላቸዋል ማለት ነው እና ሐላኩ ያው አልቀረላቸው አሁን እንደሆነ ተነጥፋት መዳረጋቸው አልቀረም ግን ሐላከ ዱንያ ማለት ነው የሚያመለክተው በዱንያ ላይ ጭራሹን እንደተምድርገት ተጠራርጋችሁ እንድትጠፉ አደርጋችሁ ነበር እንደናንተ ክፋትና ጥፋት ቢሆን ኑሮ ቢሆንም ግን እኔ እናንተን አይደለሁም ፈለገውን ያልብታጠፉም ተንድርገት አትጠፉም ትቀጥላላችሁ ግን የኛው የዘላለሙ ጥፋት እንዳለ ነው በዚህ በክፋታችሁ እስከቀጠላችሁ ድረስ ሁልጊዜም ያው የጀሃነም መሆናችሁን ወቁና ይህን ጊዜ ነፍሳችሁን ለማዳን ከፈለጋችሁ ወደ ትክክለኛው እምነት ተሸጋግራችሁ ቀጥሉ ይላቸዋል ማለት ነው ወለቀድ አሊምቱም الذين اتدوا منكم في السبت አላህ Subhanahu Wa Ta'ala እናንተን ለማጥፋት ሲፈልግ ኑሮ እንዴት እንደሚችል ከናንተው ታሪክ መማር ትችሉ ነበር ቢገባችሁ ይላል የናንተው ወገኖች የሆኑት ቅድመ አያቶቻችሁ በአንድ ወቅት በቅዳሜ ቀን አጥተው ማማዳግም እርምጃ እንደወሰድኩባቸው አውቃቸዋል አይደለም እንደነዛ ላረጋችሁም እኮ የሚከለክለኝ ነገር የለም ይላል እና በአንድ ወቅት አላህ Subhanahu Wa Ta'ala አንድ ነብይ ልኮ ወደ እስላም ጠራቸው ማለት ነው በሚጠራቸው ጊዜ ለጊዜው እሺ ብለው ተቀበል ተከተልን አሉ ከዛ በኋላ ባልሆነ በተራ መስአላ እንደገና ጌታ ጋር ግጭት ፈጠሩ እና ምን አደረጋቸው ከሳምንት አንድ ቀን የሳምንታዊ በዓል መሆን አለበት የኢባዳ ቀን መሆን አለበት ሁሉም ቀናቶች የዱንያ ስራቸውን እየሰራችሁ በተጓዳኝ ኢባዳ እያደረጋችሁ አንዱ ቀን ግን በሳምንቱ ውስጥ ለኢባዳ ብቻ መመደብ አለበት ያን ቀን ማን ቢሆንላችሁ ይሻላል ብሎ አስጠየቃቸው በነብዩ አማካይነት ማን ያኔ ሁልጊዜ ነው ነውና ስራቸው አንተ ታቃለህ እንጂ ማለት ሲገባ እንደኔ ከሆነ አላቸው እንደውም እንደኔ ከሆነ ጁማአን መርጥላችኋለሁ ምትስማሙበት ከሆነ ወይ እናንተም ያው መብት አላችሁ በምርጫው ተሳተፉ አላቸው ማለት ነው ያው ተንኮላቸውን ስለሚያቅ ሊጣላቸው ስለፈለገ እንጂ ዝም ብሎ መወሰን ነበረበት እና እኔ ጁማአን መርጨላችኋለሁ እናንተስ ምን ይመስላችኋል ግን አይ ጁማአማ አይሆንም ማለት ነው ወዲያክ ነው የሚሄዱትና ማለት ነው እሺ ታዳት ቅዳሜ ይሻላል አለው ብዙ ያው እዛው ጎኑ ነው ያለው ተመካለ ብቻ ነው በቃ ለምን እሱ ያለ ይሆናል ቅዳሜ ይሻላል እሺ ቅዳሜ ይሁን እኔም ተስማምቻለሁ ግን ሸርጥ አለኝ አላቸው ምንድነው እሱ በቅዳሜ ቀን አንዲት ነገር የዱንያ ስራ መስራት የለም ከጧት እስከ ማታ ድረስ ተፈጅር እስከ መግሪብ የተደፋ ኩባያ ማንሳት የለም ቀጥታ በኢባዳ በዚክር ብቻ ተጠንዳችሁ መዋል አለባችሁ ራሳቸው የመረጣችሁት ቀን ነው የራሴ ቀን ሆኗል እሱ ቀን መገዛት ጌታ መጸለይ ብቻ እንጂ የዱንያ ስራ አንድ ነገር አይፈቀድም አላቸው እሺ አሉ የሚዘለቅ መስዋዕቸው ማለት ነው ከዛ በባህር ዳርቻ ነው የሚኖሩት ከተማቸው እንደ ውላ የምትባል ቦታ አለች ወደብ ላይ ነው ያለችው እና ዋና የገቢ ምንጫቸው አሳ ነው አሳ ያድን ነው የሚኖሩት ለራሳቸውም ለጎረቤት ሀገርም እያከፋፈሉ ዋና ምርታቸው ያገሩ ኢኮኖሚ አሳ ነበረ ማለት ነው ስለዚህ በዛ በአሳ ላይ ችግር ሊፈጠር ነው እነሱ እለት በእለት እንግዲህ ከቤታቸው ወጥተው ቀኑን ሙሉ አሳ ሲያጠምዱ ይውላሉ ያከማቻሉ ራሳቸው የሚፈልጉትን ይበላሉ የተረፈውን ወደ ላርቅ አገር እየሸጡ ይጠቀሙ ነበር አሁን በዛ ሁኔታ ላይ የነበሩት ሰዎች ቅዳሜ በዓል ተደረገ አላህ ምን አለ ስለተጣላቸው ቅዳሜ ቀን አሳ አነ ባሩን በሙሉ እንትን ብሎበት ወረስ ታው ውሃው አይታይም ልክ ጨርቅ መስሎ ይውላል ሲዝናና ፀሐይ ሲሞቅ ማለት ነው ቅዳሜ ቀን ልክ ሲመሽ ፀሐይ ሲጠልቅ ደግሞ ያ ሁሉ ያሳመንጋ የት እንደገባ አይታወቅም ባዶዋ አንዲት ሀባ አይገኝም ሳምንት እስከ ሳምንት ድረስ ቅዳሜ ቀን ገንፍሎ ይወጣል ይዝናና ከቅዳሜ ማልዳ በሁድ ቀን ጀምሮ እስከ አርብ ማታ ድረስ ግን አንዲት አሳ የለችም ወመሰብተም ሹራ ወመላእክቱን ላ ተእቲም ይላል ማለት ሱረቱ አራፍ ላይ ያኔ ችግር ኢኮኖሚ ችግር ተፈጠረ ማለት ነው ለምን ያቺ ሙኻለፋ ውጤቷን ያሳያቸው እኔ ያልኩት ቀን ለምን አልተስማሙም ይህም ከመሆኑ ጋር ተውባ ማድረግ ይችሉ ነበር አረ በአንተ ቀን ተስማምተናል ግድል ለሚቅረብ ትይት ምንም አይነት ወደ ኋላ መመለስ የለም እና ይዘለቅ መስሏቸው በዛ እንግዲህ በቅዳሜ ቀን እንዳያድሩ ተከልክሏል በሌላ ቀን ሲሄዱ ምንም ነገር የለም ባዶ እጃቸውን ቆመው ሲጉላሉ ብለው ይመጣሉ ማለት ነው ይህ እየባሰ መጣ ያኔ ምን ይሻላናል ብለው መመካከር ጀመሩ ማለት ነው መፍትሄ ለመፈለግ ሲመካከሩ በሀሳብ ተከፋፈሉ ማለት ነው ከፊሉ ኑሮ በዘዴ ነው እና ይሄ ቅዳሜ ቀን አትደኑ ካለን ከዚህ ተባሩ የሚገነጠል ቦይ ንቅደድና ወደ ዳገት ውሃው እንዲፈስና አድርግ ያንን የሚገነጠልበትን ቦታ በር እናዘጋጅለትና በፍራቀን ያንን በር ቆፍረን አዘጋጅተን ታስቀመጥነው በኋላ በሩን ልክ አርብ ማታ ሲሆን በሩን ብቻ ቀስ አድርገን ከልፈት እናረጋለን አሉ ከዛ ውሃው ባገንባሪ ያንን አሳውን ይዞት ወደ ዳገት ይወርዳል መመለስ አይችልም ከዛ ተመልሶ እንዳይመጣብን ለሊት ደግሞ ሊነጋ ሲል ያችን በር እንደገና መለስ እናረጋታለን ከዛ እሁድ ማልዳ መዛቅ ነው አሉ ምን አለ ኑሮ በዘዴ ነው እሺ በዚህ የተወሰነው ተስማማ ማን ሌሎቹ ዑለሞችና አላህን የሚፈሩት ደግሞ ይሄማ በአላህ ላይ ዘዴ መፍጠር ነው በቀጥታም ሆነ በተዛዋሪ እንዳታዲኑ ነው የተባለው እንዳታዲኑ ይሄን ካደረግ ጠፋን ማለት ነው ቢሉ ማን ይሰማል ሙጠዋ ዝም በል ሌላው ደግሞ ማል ሰፋሪው አወላዋው ደግሞ እኛ ከዚህም ከዚህም አያገባንም የምታረጉትን እናያለን ዝም ብለን ምን ጀመረ ማለት ለሶስት ተገመሰ ቤቱ እና እነዚህኞቹ ሙጠዋዎቹ ቢሰማቸውም ባይሰማቸውም ይጮሃሉ አላህ ይፍሩ ታጠፉናላችሁ ባካችሁ ምናምን እነዚህ ደግሞ አንተ ደርሳለህ የበኒ እስራኤል ይሰማል ነው እንደምትደግሙ ዝም ብላ ሊጠፉ ፈልገዋል አላህ እነሱን ነው የሚያጠፋቸው ዝም በል ይላል ማለት ነው በዚህ ሁኔታ ያው የተወሰነ ጊዜ ከቆዩ በኋላ ከለታት አንድ ቀን እንግዲህ ዋጋቸውን ሊያገኙ ነውና ያንን ነው አሁን የሚጠቅስልን እና በቅዳሜ ቀን የፈጸመ የተፈጸመውን ችግር ታስታውሳላችሁ ይላል ሲሰብት ቅዳሜ በዓሉን ጥሳችሁ የጌታን ትእዛዝ ተጋፍታችሁ ቦይ ቀዳችሁ አሳውን በማደናችሁ ሳቢያ ጌታ ተቆጥቶ ምን እንዳደረጋችሁም ታውቃላችሁ ፈቁልና ለሁም ኩኑ ቂረደተን ኻሲን ያኔ አላህ Subhanahu Wa Ta'ala እንግዲህ ሊያጠፋቸው ሲፈልግ እነዚህ ሙሚኖቹ ስጋታቸው እያየለ መጣ ነዝቶች በላይ ያመጡ ነው አገር መጥፋቱ ነው ምን ይሻለናል አሉ ሰፈራችንን እንለያሉ በማከል መንደሩ ለሁለት ተከፈለና ታጠረ ተታጠረ በኋላ የሙእሚኖቹ መንደር ይሄ ነው የኞቹ ሰፈር ይሄ ነው ተባለ እና በዘረ ግን የተያዙ ናቸው እዚያ አጎቷ አለ አክስቷ አለ ወንድሟ አለ ሁሉም በእምነት ተለያዩ በዚህ ሁኔታ እየጠበቁ ያሉ ከለታት አንድ ቀን በምሽት እንደመሸ ይቀርባቸው ነው ማለት ነው ልክ በልተው ተጠጥተው ተኝተው እያሉ በቤታቸው ሁሉም እንዳሉ ወጣቱና ህፃናቱ ዲንጆሮ ሆነ አዛውንቶቹ ሽማግሌዎቹ ደግሞ አሳባ ነው ቁጫሩ አሉ በያሉበት ከዛ ሲነሱ ባይን እየተያዩ መላቀስ ብቻ መናገር ምን አይሉ ወዲያው ተገለበጡ ማለት ነው ኮኑ ቅረደተን ኻሲኢን የተዋረዳቸው ዝንጀሮዎች ሁኑ የሚል ውሳኔያችንን አሳረፍንባቸው ልክ ሰዎች በየቤታቸው ዝንጀሮ ሆነው አደሩ ይላል ይሄ እንግዲህ በታሪክ የታወቀ ነው በኒ እስራኤል ውስጥ ይህንን ረሳችሁን ይላል አላህ ለምንድን ነው እንደዛ የሆናችሁት ቅድማዎቻችን እንደዛ የተደረጉት በሙኻለፋ የጌታን ህግ በመጣሳቸውና ከሱ ጋር ግጭት በመፍጠራቸው አይደለም አሁንም እንደዛ መሆን ትፈልጋላችሁ እንዴ ለማለት ነው አላህ Subhanahu Wa Ta'ala ጧት በሚነጋ ጊዜ የዛ የሙእሚኖች ሰፈር ሰላም ነው ተለይተዋልና መጀመሪያ ሚናቸውን ስለለዩ ፍቅ ተነስተው ኢባዳቸውን አድርገው ወደ ስራቸው ሊሄዱ ሲንቀሳቀሱ ባሻጋሪ ያለው መንደር ምንም ነገር ድምጽ የለም ሁሉም በር እንደተዘጋበት ነው ያለው እና ዘመዶቻቸው ጎረቤቶቻቸው ጓደኞቻቸው ስላሉ ይህ መንደር ለምንድነው ጸጥ ያለው የሚወጣ ሰው የለም ሳይያሉ መጠያየቅ ጀመሩ ያኔ በመደናገጥ ሁሉም በየቤተሰቡ በየዘመዱ ቤት እየሄደ ሲቆፈቁ በር የሚከፍትም የለም በር እየሰበሩ ሲገቡ ሁሉም ያው የተኛው ተኝቶ ቁጭ ያለው ቁጭ ብሏል አይኑ ብቻ ይቁለጨለጫል እገሌ ሰው ብለ አላህን ፍራ ብለ እንዲህ ብለ እንዲኩን አረፍ ሲለው እንዳው ብቻ ይወርዳል መናገር አይችልም خلاص እና ይሄንን አላህ እንግዲህ በታሪካችሁ አሳይቷችኋል ይሄን ነገር አይበቃም አቀላለው ሰው የአላህን ትእዛዝ በመጣት ታቢያ ሰው እንግዲህ በቅጽበት በአንድ ቀን ሌሊት ወደ ዝንጀሮነትና ወደ አሳማነት መቀየር ማለት በማንኛውም ጊዜ ይሆናል ተብሎ የማይጠበቅ ነገር ነበረ ይህንንም ማሳይቷቸው ይሄው አሁንም አይሰማቸውም ማለት ነው ወለቀድ አሊምቱም الذين اعتدوا منكم في السبت ከናንተ ወገን የሆኑት እስራኤላውያን በቅዳሜ ቀን ህግ ተላልፈው የጌታን ትእዛዝ ጥሰው ቃል ኪዳንን አፍርሰው ድንበር ባለፉ ጊዜ ያጋጠማቸውንም ታውቃላችሁ ፈቁልና ለሁም ኩኑ ቂረደተን ኻሲኢን እና እናንተ ይህንን የጌታን ትእዛዝ በመጣሳችሁና ቃል ኪዳናችሁን በማፍረሳችሁ ከዛሬ ጀምራችሁ ከሰውነት ወደ ተዋረዱ ዝንጀሮዎች መለወጥ አለባችሁ የሚለውን ውሳኔ በመላካችን ዝንጀሮ ናቸው ታውቃላችሁ አይደለም ይላል አላህ ስብን ታላ ያውቃሉ አሁን ያሉት ራሳቸው እስራኤሎች ይህን አይክዱም ነዋል ያደርጋሉ ይላል አድርጓል ይላሉ ግን እነሱ ከዛ በባሰ ነው አሁንም ያሉት ማለት ነው እና ኩኑ ቂረገተን ካሲን እዚ ላይ ዝንጀሮና ሰው በዘር ግንዱ ይገናኛል የሚል ፍልስፍና የነ ሊሊን ፍልስፍና አለ የኮሚኒስቶቹ ሰው መጀመሪያ ዝንጀሮ ነበረ ከዝንጀሮነት ተጠወረ እየሆነ እያደገ እየሰለጠነ መጥቶ ነው በሁለት እግሩ የቆመው ይሉን እያሉ የሰውን ታሪክ ሊያጎልፉ የሚሞክሩ ተባዎች ደግሞ አሉ የስተት ነው ማለት ነው እና እነዚህ ሰዎች ሶስት ቀን ብቻ ነው ተፈቀደላቸው። ተፈውነት ወደ ድንጆሮና ወደ አሳማነት የተቀየሩ ቤተሰቦች አላህ Subhanahu Wa Ta'ala ሶስት ቀን ብቻ በህይወት እንዲቆዩ አደረገና ከዛ በኋላ እንዳሉ ነው ያለቁት ዘር የላቸውም በምድር ላይ አሁን ማለት ነው አሁን ያለው ድንጆሮና አሳማ ከርከሮ ግን ከጥንትም የቆየ ነው በተፈጥሮ የነበረ ዝንጀሮ ነው እንጂ ከሰው ዘር ጋራ ምንም ግንኙነት የለው የሰው ዘር በአደም ነው የተጀመረው አሁንም የአደምን ቅርጽ ይዞ ነው የሚቀጥለው ዝንጀሮ ግን በቅርጹ ትንሽ ከሌሎች እንስሳ ሁሉ ወደ ሰው ቀረብ ያለ ቢሆንም የራሱን የቻለ የራሱን እንትን ያለው እነዛን ሰዎች መቀጣጫ ለማድረግ ነው አላህ ስብናቸው ስብናቸውን ስለረሱ የስራቸውን ነው የሰጣቸው እንደ ሰው ማሰብ ሲያቅታቸው እንደ አውሬ መሆን ሲመርጡ እንግዳው የፈለጋችሁትን አውሬ አድርጋቸዋለሁ ብሎ በአውሬነት እንዲዋረዱ አደረገ ከዛ በኋላ ግን ዘራቸው በምድር ላይ እንዲቀጥል አልፈቀደም ወዲያው በሶስቀን አልቀዋል ሁሉም እንጂ ከሰው ዘር ጋራ የሚገናኙበት ጭራሽ ምክንያት የለም ማለት ነው እና ይህንን አንዳንዶቹ ያምታቱ በቁርአንም ውስጥ እኮ ሰው ከዝንጀሮ ጋር እንደሚገናኝ ተጠቅሷል የሚሉ አሉና እንዳያሳስቷቸው ጠንቅቅ ማለት አለባቸው ማለት فجعلنا نكالا لما بين يديها وما خلفها ይላል እና ይህችን እርምጃ ይላል የሰው ልጅ እንግዲህ ከሰውነት ወጥቶ ወደ አውሬነት ወደ ዝንጀሮነት ይለወጣል ብሎ ማንም የሚጠብቅ አልነበረም ግን የአላህ ቁጣ ነውና እሱ የፈለገውን ነገር የማድረግ ስልጣንና መብቱ ስላለው በቀላሉ ይህችን አስደንጋጭ የሆነችን ክስተት በእናንተ ላይ ከሰትንባችሁ ይላል ማለት ነው ለምን ካለን ዕቁበተን ወረዳን ማለት ነው ለማስጠንቀቅ ስንል ሊማ በይነ የዳ በአካባቢ ላሉት ህዝቦች እዛ ጊዜ እንግዲህ እነሱ የተላኩለት ለበኒ እስራኤል ነው በበኒ እስራኤሎች ላይ ነው እርምጃ የተወሰደው ሌሎች ህዝቦች ነበሩ በዙሪያ በአካባቢ ሀገር እነዛ ህዝቦች መመከሪያና መቀጣጫ እንዲሆኑ አደረግናቸው እኛም እኮ ጌታ ጋር ብንጣላ እንዲህ ሊያደርገን ነው ብለው ለሌሎቹ መመከሪያ እንዲሆኑ አደረግን ይላል ማለት ነው ወማ ፈልፋ ማለት ደግሞ በጊዜው ያልነበሩ ቆይተው የመጡ ታሪካቸውን ያነበቡትም ደግሞ ያን ነገር ያያየናል እንደነገሌ እንሆናለን እያሉ ለሌሎቹ መመከሪያ እንዲሆኑ አደረግናቸው ይላል ማለት ነው እና በጊዜም በቦታም ማለት ነው በጊዜ ሊማበኔ ዲሃ ማለት በዛ እንደሱ በነበሩበት ዘመን የነበረው ህዝብ በነሱ ላይ የተፈጸመውን ክስተት አይቶ አደብ እንዲገዛ አደረግነው ማለት ነው ቀጥሎ የሚመጣው ትውልድም ደግሞ አያቱ ልጁ አባቱ ለልጁ እየነገረ በነገሌ ጊዜ እኮ በነገሌ ሀገር እንዲህ አይነት ጉድ ተፈጽሟል እያለ ሲነግረው በታሪክ ራሱ ለትውልዶች መመከሪያ እንዲሆን አደረገ ማለት ነው ወይም በመልካ ምድር እንደዛው እነሱ ጋር አካባቢ የጎረቤት የነበረውም ያንን ነገር አይቷል እንደገና ፈቅ ያለውም ደግሞ በርቀት የምተገኘው ወሬው ደርሶታል በዛ መልክ ሁላቸውም ልብ እንዲገዙና እንዲገሰጡበት አደረግን ክስተቱን ይላል ወመውዒዘተ للمتقين في كل زمان ومكان በየሀገሩና በየዘመኑ አላህን የሚፈሩ ለሆኑት ፈራያን መገሰጫ አድርገናል ስለዚህ ይህን ታሪካችሁን ታውቃላችሁና አሁንም ደግሞ የመጨረሻውን ነብይ የምትተናኮሉና ችግር የምትፈጥሩ ከሆነ ያ ቀደም ሲል በአያቶቻችሁ የተፈጸመው ነገር እኮ ካስፈለገ በእናንተም ላይ ሊደገም ይችላል ሲል አስጠነቀቀ ማለት ነው እና ይህ ሁሉ ተደርጎ ግን አላህን የወሰናቸው ትንሽ የተወሰኑት ካልሆኑ በስተቀር ይህን ሁሉ ተግሳጥና ማስጠንቀቂያ አልተቀበሉም እስካሁንም ዓለምን እያመሱ ነው ያሉት ማለት ነው እነሱ አንድ ጊዜ አቅጣጫቸውን ወስነዋል ከአላህ ጋራ መጋጨትን መርጠዋል ሌላው ህዝብ ግን ከነሱ ስተትና ከነሱ ስተት ከምን መማርና መጠንቀቅ ያለበት መሆኑን ለማሳየት ነው ታሪካቸውን በዚህ መልኩ የሚያስቀምጠው ማለት ስለዚህ አላህ Subhanahu Wa Ta'ala ሁሉ ፍጥሮች ፍጥሮች ናቸው ከሱ ጋራ የሐረግ የሚያገናኘው የለም እነሱም በአንድ ወቅት የነበሩ ህዝቦች ናቸው ተልከ ኡማቱን ቀሪ ኸለጥ ለሃማ ከሰበት ወለኩም ማከሰበቱም እንዳለው በጊዜው የሰሩትን ሰርተው ያወሩትን አውርተው የሰራጀ ውጤታቸውን አግኝተው ሄደዋል አሁን እነዚህ ታሪኮች አንብባችሁና ተረርታችሁ እናንተም የነሱ ስህተት ላለመፈጸም መጠንቀቅ አለባችሁ ያንን ስህተት ከደገማችሁ ግን ካስፈለገ እኔም ዱላዬን ቀጥል እችላለሁኝ ከተመለሳችሁ ከተመከራችሁ ግን ልባም ምንጊዜም በሌሎች ጥፋት ነውና የሚማረው እናንተ ልትድኑ ትችላላችሁ እያለ ነው ኡመተል እስላምን የሚያስጠነቅቀው ማለት ግን ይሄ ሁሉ ማስጠንቀቂያ ተደርጎም አላህ Subhanahu Wa Ta'ala ያለው አይቀርምና በቀደር የወሰነው ነገር አይቀርም አስር ጊዜ ብትጠነቀቅ ተተተቢዑን ሰነነ من ሽብራን ቢሽብሬን ወዲራ አንዲትራ አሉ ራሱ የፈለገውን ያህል ብናስጠነቅቃችሁም የቀድሞ ሰዎችን ፈለግ መከተላችሁ አይቀርም ያቴዎችን መስመር መከተላችሁ አይቀርም አሉ ያውም ትትከተሉ ረጅም ባጭር ነፍስ ያረጓትን ሁሉ የተራመዷትን ሁሉ ትራመዳላችሁ حتى لو دخلوا جهر ذب لدخلتموه ሌላው ቀርቶ ወከሎ ጉድጓድ ሲገባ ብታይ ይሁዲ ወይ ነስራኒ ያ ቦታ የገባው አንድ ወይ ማዕድን ይኖራል ብለህ ተከትለ ትገባለህ እዛ ወከሎ ግን በሽታ ግማትና አስም ብቻ እንጂ ሌላ አይገኝም እዛ እንኳ ሲገባ ካየ ይሁዲ ይሁዲ የገባበት ሁል ጊዜ ጥሩ ነው ብላችሁ እነሱ በገቡበት መግባታችሁ የማይቀር ነው ብለዋል ሀታ ነው ወቃ አሐዱሁም على امي في قارئات الطريق لفعلتموه አሉ ወዶች ሌላ ቀርቶ እንደው ነሳራዎች ባውራ ጎዳና ላይ ያለመጠለያ እናቱ ሲገናኝ ብታይ ይሁዲ ኦ ይሁዲ ማታደረገው ስልጣኔ ነው እኔም ማድረግ አለብኝ ብላችሁ እንደምታደርጉ ነው እስከ ማለት ነው ነብዩ ያስጠነቀቁት ማለት ነው አሁንም ብታወት ነው ያው በፊልም የነሱ ፈሳድ ሁሉ በየቤታችን አፋችንን ከፍተን ነው የምናየው ሁሉ ጊዜ ያደረገውን ማድረግ አውሬ ጋር ተገናኘ መገናኘት ነው ወተሰብ ምንም ነገር የለም ይሁዲ ካደረገው ነስራኒ ካደረገው خلاص ስልጣኔ ቢሆን እኮ ነው እነሱ የሰለጠኑ የቀደሙት ህዝቦች ናቸው ተብሎ ፈሳዱን በየቤት ያሰራጭልሃል ማለት ነው ይሄ ሁሉ እንግዲህ ማስጠንቀቂያ ከንቱ ሆኖ አሁንም በእነሱ እየተነዳን ነውና ያለ ነው ዋንኛውም አጋጣሚ ለመዳን የፈለገ ሰው የአላህን ምክርና መመሪያ ተቀብሎ ራስን መጠበቅ ይኖርበታል ወሰለላሁ ዐለይሂ ወሰለም አለ ነብዩ ወሰለም